ስሜ አብደላ ኢብራሂም ይባላል። ወይም ደግሞ በቅጽል አብደላ ተክቢር። አንድ ጊዜ የወቅቱን ድምፅ እናስተጋባና ድምፃችን ድምፃችን ድምፃችን በየትኛውም መልኩ ድምፃችን ይሸማ እንሻላ ሌላው ምንድን ነው እንሻላ አሁን እዚህ የተቀማመጥ ነው ሁላችንም በድርን እንወዳለን። የበድር ሜምበሮች ነው ዛሬ እዛ ጋር ቁጭ ብለን ይሆናል፣ ነገ እዚህ ላይ እንወጣለን። አመራሩን እንይዘዋለን። አቅም ያለው ያስተዳድራል። personal የሆኑ ነገሮችን እንተዋቸዋለን። ምክንያቱም የኛ አለ በተለይ የኢትዮጵያ እንትን ላይ ትንሽ የማየው ነገር ምንድን ነው? ሀሳብ ሀሳብን መቃወም ሰውየውን መቃወም አይደለም። ሀሳብ መቃወም መብት ነው። እኔ የተለየ ሀሳብ ሊሆነ ይችላል፣ ሌላው ደግሞ የተለየ ሀሳብ ሊሆን ይችላል። ሀሳቡ ተቃወምኩ ማለት ሰውየውን ተቃወምኩ ማለት አይደለም። ሰውየውም ሀሳቡ ስትቃወሙ ልክ እሱ ከው ይመስለዋል። ተቃዋሚውም ደግሞ እንደዛው ማለት ነው እና ይሄን ነገር ማስወገድ መቻል አለብን እኛ ዛሬ እዚህ የተሰበሰብ ነው በድራችንም በድራችን አምብሬላ የሁሉ ሙስሊሞች አምብሬላ እንደመሆኑ መጠን አሁን ባለው በተለይ በተጨባጩ ማንም ድርጅትም ይሁን በግለሰብም በማንም የሚፈተንበት ወቅት ነው ኢትዮጵያ ሙስሊሞች ሚሊዮኖች የተነሱበት ሚሊዮኖች ከአጽናፍ እስከ አጽናፍ ድምፃቸውን ያሰሙበት ወቅት ላይ ነው ያለ ነው። ይሄ ማለት ማንንም ምን ላይ እንደቆመ በአጉሊ መነጽር የሚያሳይ ነገር ነው። እዚህ ላይ ለምሳሌ በድር አላማውን ምናልባት ቀድም brother ማህሙድ ትንሽ ያው በደፈናው ምን አይነት አላማ አለው እንዴት ነው የሚሄደው የሚባሉ ነገሮች አሉ። ያስቀመጠው ነገር አለ፣ detail አንገባም። ግን አንድ ነገር መቀመጥ ያለበት እዛ ላይ የትኛውም አላማ ይሁን የሙስሊሙን ህዝብ የብዙዎችን ጩኸት የማያስተጋባ ከሆነ አላማውን የሚቀርጸው ይሄው ህዝብ ነው። አላማውን የሚለውጠው ይሄ ህዝብ ቁርአን ቃል አይደለም፣ ይለወጣል፣ ይስተካከላል። እንዴት መሄድ እንዳለበትም በውይይት ነው የምንፈታው ሁሉንም ነገር ማለት ነው። እና በአሁኑ ሰዓት በኢትዮጵያ ውስጥ ያለው ነገር የምናውቀው ነው። ወንድሞቻችን ታስረው በተለይ ይሄ ያለው መንግስት የወያኔ መንግስት ምን እያደረገ እንደሆነ በሰንሰለት አስሮ አንድ ተብታባ ካድሬ አስቀምጦ መሳለቂያ የሆነ እንትን ጥያቄዎችን እየጠየቀ መናገር ማለት አንድ ወንድማችን ጀግናው አቡበከር ላይ ብቻ አይደለም፣ የኢትዮጵያ ሙስሊም በአጠቃላይ ላይ ነው። ይሄ ውርደት ሲመጣ መለሳለስ ያለብን አይመስለኝም። እኔ እንደገልሳ ያ እንዴት አድርገን ነው መጋፈጥ ያለብን? of course የተለያየ ስልቶች ሊኖሩ ይችላሉ። በድር እስካሁን ያደረጉት ነገሮች ሊሆኑ ይችላል። የሚደረግበት ነጥቦች ሊኖሩ ይችላሉ። ምን ምን አድርጓል? እስካሁን ድረስ በዚህ ትግል ላይ ምን በተለይ ስፔሻል ይሄ ትግል ወሳኝ ወቅታዊ ስለሆነ ምን አድርጓል? ምን እያደረገ ነው? ወደፊትስ ምን ለማድረግ አቅዷል? እንደምናውቀው ብዙ ጊዜ ዲፕሎማት ነገሮች ምን ያህል እንዳደረሰን እያየ ነው ነው ዲፕሎማት በምንም አይነት መልኩ ውጤት ሲያመጣ አላየ ነው። ስለዚህ አሁን በሚደረገው ትግል ውስጥ በተለይ በድር እንደ በድር ትልቅ umbrella እንደመሆኑ መጠን ትልቅ role መጫወት ያለበት ይመስለኛል። እና ምን እያደረገ ነው ያለው እስካሁን እስካላደረገ በተለይ አሁን እኛ እዚህ አንዱ አካሎች ነን of course በድር ሁሉንም ስለሚያጠቃል በየቦታው ግን ዋሽንግተን ዲሲ መመስረቱ ምን ማለቱን ብቻ ሳይሆን ጠንካራ የበደር አከርካሪ ነው የታወቀ ነው እዚህ ጋር ምናልባት ሌላ ቦታ ያልቀረበላችሁ አይነት ፈተና ሊቀርብ ይችላል እናንተም ተዘጋጅታችሁ መጣችሁ ሊሆን ይችላል whatever ግን ይሄ ምንድነው ከመብት አንጻር ማንኛውንም ነገር ይዳፈራል ይጠይቃል ያለበትን ነገር ሁሉ ለሁሉም ነገር ቅርብ ስለሆንን ነው እና በተለይ በግልጽ መቀመጥ ያለበት position ኣችሁ ምን አይነት position ላይ ነው ያላችሁት? አሁን ላለው ትግል ምንድን ነው ያስቀመጣችሁት ነገር? ወደፊትስ አላማውን ለምሳሌ ህዝቡ ተነስቶ ይሄ ነገር አያዋጣን ብሎ ትጋን አላማውንም ለመቀየር የተጻፈውን ማንኛውም የበድ እስካሁን አካሄድን ለመቀየር ምን ያህል ዝግጁ ናችሁ? ይህን ነገር ግልጽ እንድታደርጉልን ነው ኢንሻአላህ። ተክቢር Um, ፊቴን ከኦዲየንሱ ይልቅ ወደ እናንተ uh, ላዞር ይፈቀድልኝ። uh, አልሐምዱሊላህ ረቢል አብደላ በጠቀሰው ነገር ላይ ለምጠይቀው ጥያቄ ምንም ነገር personal እንዳይወሰድብኝ ማንንም እንትን ለማለት አይደለም። እናንተ በድርን uh, እስከወከላችሁ ድረስ that means ሙስሊሙን እኔን፣ እነሱን፣ ኢትዮጵያ ያሉትን ሁሉንም እማ ትወክላላችሁ አይደለ? በዚህ እንረጋገጣለን። ሌላው ደግሞ እዚህ ላይ የተቀመጣችሁት ወንድሞቼ ነገ አኽራ አለ ነገ የውመል ቂያማ አላህ ስብሓንሁ ወተዓላን face አድርገ ነው ወይ ጀነትን ወይ ጀሃነምን ያስገባናል የምንሰራው ስራ ደግሞ ለዛ አላማ ይመስለኛል ስለዚህ በአላህ ስም ይዣችኋለሁ አሁን የምጠይቀውን ጥያቄ አሁን የምጠይቀውን ጥያቄ ስህተትም ካለበት ይቅርታ ተጠያይቀን እንትላለፋለን እውነትም ካለበት እውነተኛውን ጥያቄ ትመልሱልኛላችሁ ባለፈው የመጀመሪያውን የመጀመሪያውን demonstration First ሂጅራ ሲያዘጋጅ በድርም እንደ ስፖንሰር ወይንም አብሮ ለማድረግ demonstration ስናዘጋጅ pull አድርጋችሁ ወጥታችኋል። እንደሚመስለኝ ከሆነ ከኢትዮጵያ የደረሳችሁ ማስጠንቀቂያ ነበር። ለዛ evidence የሚሆነን First ሂጅራ demonstration ኑን ለማዘጋጀት with or without በድር ብሎ ሲነሳ ከአዲስ አበባ mayor ስልክ ጥሪ ለነጂብ ደርሶት እንዲቆም ተጠይቋል። still ግን አደረግነው። እንድታረጋግጡልኝ የምፈልገው የዛን ቀን demonstration ኑን ለምንድን ነው አብረን ያልወጣነው? ወበረካቱ እኔ መጠየቅ የምፈልገው አሁን ከተጠየቀው ጥያቄ የተለየ ነገር አይደለም። ግን እንደ አንድ ሙስሊም ዲያስፖራ ውስጥ ያለ ሙስሊም ከምንም leadership ጋር ያልተገናኘ ታዳሚ የሚባል ማለት ታዳሚ ሙስሊም አብዛኛው ሰው እዚህ እንዳለው የሚሰማኛል። እንደ በድር በድር ሲባል ሲስ umbrella ወርጋ ጥላ ነው እና ጥላ የሆነ organization እንደ ስሙ ምግባሩም ጥላ የሆነ ስራ መስራት ነበረበት። በተለይ አሁን ወቅታዊ በሆነው የኢትዮጵያ ሙስሊሞች ጉዳይ ላይ ማለት ነው። እንደዛ አይነት ስራ ሲሰራ ግን አላየሁም እኔ በግሌ። የኢትዮጵያ ሙስሊሞች ጥያቄ ብዙ ሙስሊሞችን ያንቀሳቀሰ ሚሊዮኖችን ያንቀሳቀሰ እስካሁን ድረስ እየተጠየቀ ያለ መልስ ያላገኘ ጥያቄ ነው። ዞንሊ ድርጅት እየተባለ ነው እንግዲህ መግለጫ ላይ የወጣው እና only ሊያሰኝ የሚስል ስራ ግን አልተሰራም። ቢጋር ቢሆንስ እኔ በግሌ የኢትዮጵያን የሙስሊሞች ጥያቄ አንስቶ ዲያስፖራ ካለ community ውስጥ ማለት ነው አንስቶ በአሜሪካ ውስጥ በ United States ውስጥ የበድርን ስራ ተክቶ እየሰራ ያለው ፍርስት ሂጅራ ነው። ፈረስ ጅራ ነው እንግዲህ umbrella organization ለኔ በግሌ ከስራ አንጻር ከሆነ ማለት ነው። እና ለምንድን ነው ኩዴታ እንዲደረግባቸው በተግባር የፈቀዳችሁት እናንተ መፈንቅለ መንግስት ነው የተሰራው በእናንተ ላይ እና ምንድን ነው ካላችሁ excuse ካላችሁ እና ጀስት ዋና ጊቭ ዩ ዘ ቤኔፊት ኦፍ ዘ ዳውት የመጣሁት እንደዛ ነው። ምንም predetermined የሆነ ጭንቅላት የለኝም። ጀጅ ላረግ አይደለም የመጣሁት ግን I just want you to let me know why you have ጌት ኢንቱ ዛት ፖዚሽን ለምንድን ነው እንደዚህ አይነት position ላይ የደረሳችሁት? passive የሆነ ሰው በየጁማው እየወጣ ነፃ ወረቀት ላይ marker አለው አክበር እያለ ጥይት እየተደገነበት እዚህ እኛ ምንም ሰላም በሌለበት ሀገር ላይ umbrella organization እየተባለ ምንድን ነው rally እንዳታደረጉ ያደረጋችሁ ያነቃችሁ ነገር ምንድን ነው? አጀስ ማለት ነው። ያንን ማወቅ ፈልጋለሁ። በወቅቱ ባለው ሁኔታ ላይ የበድር የስራ ክንዋኔ የኢትዮጵያ ሙስሊሞችን እንቅስቃሴ በሚመለከት በተለይ ምን እያደረገ ነው ያለው? ምን እየሰራ ነው? በእኛ አመለካከት passive ነው። እንዲያውም አሁን ወንድማችን እንደጠቀሰው የ umbrella ውን organization በድር ስራ እየሰራ ያለው First Hijra ነው። ኩዴታ ሆናችሁ not to know. Well, First Hijra is doing a good job, and we're proud of it because it's part of our community. It's part of Peru community. We did it in Toronto, in Seattle. Anyway, ብቻ አይደለም የሚጮሆ did it in Toronto in Seattle ኤኒዌይ ተሰርቷል ብዙ ዲሲ ተሰርቶ ይችላል ይሆን ይችላል ለምን ዲሲ ኢዝ ካፒታል ቬሪ ፖለቲካሊ ሀት ግራውንድ ነው። ብዙ የሚሰራበት ነው። ብዙ ኢትዮጵያዊ ያለበት ነው። ብዙ ኢትዮጵያውያን ሙስሊም ከሌሎች የበለጠ የሚገኙበት ነው። ስለዚህ የበለጠ መሰራትና የበለጠ መደረግ በዲሲ ላይ መቻሉ የሚያኮራ ነው ሆኗል። ይህም የሚካድ ነገር አይደለም። በድር እንደ በድር umbrella ነቱ ምን እየሰራ ነው? ምን ያሳውቀዋል? I think major concern ያለው እዚህ ላይ First Hijra በወጣባቸው demonstration ኦች በተለይም አንዱ ይመስለኛል የበድር ተወካይ ተጠይቆ ሊገኝ አለመቻሉ በብዙ ሰው እንደ ቁስል ሆኖ የሚሰማው ነገር ይሄ ነው። ከዛ ውጭ ግን I remember at one point brother አህመድ አልዩ ተሳትፎ እንደነበር፣ brother ጣሃም ተሳትፎ እንደነበር በድር principle ኡ ዶክተር ዘኪ our president have different role ይህንን አሁንም ወደፊትም እንድታውቁት ያስፈልጋል። ዶክተር ዘኪ አደባባይ ወጥቶ የሚናገር ወይም አደባባይ ወጥቶ ይህን እንዲሰራ በበድር executive board ሆነ board of trustee የተሰጠው assignment አይደለም። የበድር spokesperson ነው ይህን መስራት የሚችለው። አንዳንዴ የ spokesperson ኡ ቦታ አቀማመጥና ዲሲ አንዳንድ እንትኖችን ሊፈጥር ይችላል። በሚገኙ demonstration ኦች ላይ spokesperson ኣችን ለመገኘት አለመቻል፣ ከዛ ውጭ ግን በድር የኢትዮጵያ ሙስሊም አካል ላለመሆን ወይንም ደግሞ የፍራቻ የምን እንትን አይደለም። በድር ምን ሰራ ለሚለው የኢትዮጵያ ሙስሊሞች እንቅስቃሴ ከተጀመረበት ከአወሊያ ጊዜ ጀምሮ የትግል አጋርነቱን በተለያዩ ነገሮች ገልጿል። በጽሁፍም በአካልም ከወንድሞቻችን ጋር እየተገናኘ ትግሉን ከሚመሩ አካሎች ጋር እንዲያውም ይህ ሁኔታ አሁን ከደረሰበት crisis ውስጥ ሳይደርስ intervene ለማድረግና መንግስት ያደረገውን ጣልቃ ገብነት እንዲያቆም የኢትዮጵያ ሙስሊሞች issue እንዲሰማ ለመነጋገር delegation ለመላክ እና ከሀገራችን ሆነ የኢትዮጵያ ሙስሊም ከአሁን ካለበት crisis ላይ እንዳይደርስ ለመነጋገር የሚችል የዲሞክራሲ bridge ለመዘርጋት ጥረት አድርጎ ነበር። መንግስት አልተቀበለውም፣ አልተሳካም። ግን ለምን ሞከራችሁ ተብለን ልንጠይቅበት አንችልም። የኢትዮጵያ ሙስሊም አሁንም ያለው የሚያደርገው ሰላማዊና ህጋዊ እንቅስቃሴ ነው። ጠበንጃ ያላነሳም ጥይት ለመተኮስ አልተዘጋጀም። የኢትዮጵያ ሙስሊም አሁንም በአገራችን ኮንስቲትዩሽን እምነት አለን ብሎ በጉልበት አልፈጽም ያለውንና ያወጣውን ህግ የሸፈተበትን መንግስት እናሰራዋለን ብሎ በጣም tactful በሆነና ዘመናዊ በሆነ የትግል ስልት ሰላማዊ የትግል ስልት እያስጨነቀው ነው ያለው። የዛ አካል ነንኛ የዛ ድጋፍ ነን እኛ በተለያየ መልኩ Human Rights Watch Amnesty International በማንኛውም መልኩ State Department ሊሄድ በሚቻልበት ቦታ ሁሉ diplomatically ሊሰራበት በሚቻልበት ቦታ ሁሉ በድር ስራውን እየሰራ ነው ያለው። አሁንም እንድታውቁት የሚያስፈልገው በሙስሊሞች issue ላይ bridge ሊሆን የሚችል አካል መኖር አለበት። all the time ሊነጋገር የሚችል አካል ካለ አሁን የሚነጋገርበት መንገድ ሊፈጠር የሚችልበት አጋጣሚ መኖር መቻል አለበት። በድር መንግስት ጠላት ነው፣ በጦርነት ብቻ ነው መውደቅ የሚችለው፣ የደረስንበት ምርጫ ይሄ ነው የሚል አቋም ላይ አልደረስም። አንደርስምም ሙስሊሙም ለዚህ የተዘጋጀ አይመስለኝም ምክንያቱም ሁለት ምርጫ ነው ያለው አንድ well organized ሆኖ ተጠናክሮ ጦር ኃይል ከቶ መዋጋት መቻል ለዚህ የደረሰ የሙስሊም ኃይል አለ ለዚህ የተዘጋጀ አካል አለ የለንም ሌላው ምርጫ ምንድን ነው ወንድሞቻችን እያሸነፉ ያለበት የትግል ስልት ነው very recently Human Rights Watch እና Amnesty International ያዘጋጀው አንድ discussion forum ላይ ተሳትፌ ነበር። የሙስሊሙ የትግል ስልት አንድ ፕሮፌሰር እንዲያውም እንትኑ ላይ ሲያቀርብ የኢትዮጵያን ሙስሊም እንቅስቃሴ እንደዚህ ነበር የበየነው የኢትዮጵያን ኢህአዴግ አሁን ያለበትን እንቅስቃሴ opposition ፓርቲዎችም ነበሩ እዛ ስብሰባ ላይ በአጋጣሚ አሁን ያለው የኢትዮጵያ ሙስሊም የኢትዮጵያ opposition ንቅናቄ አይደለም የሚጥለው መንግስት very sophisticated በሆነ መልኩ ለዛ ተዘጋጅቷል። ይሄን መንግስት የሚጥለው ግን የኢትዮጵያ ሙስሊሞች አይነት ሰላማዊ እንቅስቃሴ ነው በአግባቡ ካልያዘው በስተቀር የሚል witness ነበር የሰጠው ፕሮፌሰሩ። ለምን እነዚህ ወጣት ሙስሊሞች በኢህአደግ ውስጥ አድገው የእሱን ስልት እንትን አውቀው in advance እንዲያውም proact በማድረግ እየሰሩ ያሉ ታጋዮች ናቸውና ዓለምም እየሰማቸው ነው፣ ህዝብም እየሰማቸው ነው። ትግሉንም continuity ሰጥተውታል ሲል ነው የመሰከረው። ይሄ አይነት ሰላማዊ እንቅስቃሴ ሰላማዊ ድጋፍ ያስፈልገዋል። በድር ይህን ሰላማዊ ድጋፍ ያደርጋል። ከዛ በመለስ በድር ለተፈናቀሉ ዑለማዎች support ያደርጋል። የምናደርገውን presentation time ኑሮ ብታዩ ኑሮ ምን እንደምንሰራ detail ኡ እዛ ተዘርዝሮ ነበር። ከዛ በተረፈ በድር ለታሰሩ ወንድሞቻችንም ቢሆን የሚደረገውን ህጋዊ ድጋፍ ለማጠናከር የአቅሙን እየሰራ ነው ያለው። ቤተሰብ ድጋፍም እያደረገ ነው ያለው። የሞራልና የሚያስፈልገውን support በማድረግ ላይ ነው ያለው። ድምፁ አልተሰማም፣ passive ነው፣ አዳራሽ ላይ አደባባይ ላይ አልወጣም። በየአቅጣጫችን በየአቅማችን በያለንበት እየወጣን ያለ ነው። አጋጣሚ በተገኘው እንወጣለን። ዲሲ ላይ በሚደረጉት ማንኛውም movement ላይ የሚሳተፍ አካል ይኖር እንፈጥራለን፣ እናስተካክላለን። ያለ የበድር spokesperson በየ state ኡ በሚደረግ እንቅስቃሴ ላይ ሊሄድ የሚችልበትን አጋጣሚ ለመፍጠር ፕላን እናደርጋለን። ይሄ የሪሶርስና የሁማንና የማቴሪያል ሪሶርስ እጥረት እንጂ በሚደረጉ ሰላማዊ እንቅስቃሴዎች ላይ ያለመሳተፍ ወደ መኋላ ቀርነት አይደለም። ሌላው እህቴ ወደ ጠየቀችው የመጀመሪያው ጥያቄ ላይ ልነሳ። የመጀመሪያው ሰላማዊ ሰልፍ መሰለኝ የጠየቀችን ፈርስተዋል። ብራዘር ነጅብ ፊት ለፊታችን አለ። አልሐምዱሊላህ እንዴት እንደተወሰነ I think ትንሽ historical stand ያስፈልገዋል። የመጀመሪያው demonstration የፈለቀው ዲሲ ነው። በኋላ እንደተነገረን individual ኦች ነበር የጀመርነው። ከዛም brother ነጅብን አስገባነው። ከዛም ለምን በድር ቢያጠቃለው ይበልጣል ብለን ስላሰብነ በድርን ጠየቅነ። process ኡ የመጣው somehow እዚህ ነው የተጀመረው። ቀኑ እዚህ ነው የተወሰነው። ከዛ brother ነጅብ አንድ big role አለ ለበድር የሚሆን በዚህ ላይ በድር lead ማድረግ አለበት የተቃውሞ ሰልፍ ልንወጣ ፈልገናል። እንውጣ። በድር ስፖንሰር ያርገውና በድር ይምራው፣ በድር benefited የሚሆንበት ትልቅ እንቅስቃሴ ነው ሲል አቀረበው። ጥሩ ነው። ያኔ ግንኙነታችን ከ Europe ጋራም እንዳሁኑ አልነበርም። Europe 13 ሰዎች የተሳተፍንበት teleconference ነበር። ብራዝነጁ ያስተዋውሰዋል። 13 ሶስታችን ውስጥ አስራ ሁለቱ ሰልፉ benefit የለውም። repercussion ኡ ሊበዛ ይችላል። ለኢትዮጵያ ሙስሊም at this point backlash ኡ ሊበዛ ይችላል። አልተዘጋጀንም። አስፈላጊ ነው ወይ ትንሽ ረጋ እንበል የሚል ነበር የቀረበው። ሌላው only person ከኢትዮጵያ contact ያደረግናቸው ነበር brother ነጅብ ሸ መሐመድም ነበሩ በዛ ምትክ ላይ ዶክተር ዘኪም ነበር ታስታውሱ ትችላላችሁ። ሙፍቲ ኡመር ነበሩ። የተጠየቁትና እሱም brother አብዬ ነበር ያነጋግሯቸው። ለንደን ነበር ያኔ። ሙፍቲ ኡበርን አነጋግሬያቸው please ታገሱ፣ ጠቃሚ አይመስለንም ይህ አይነት issue የሚል መልእክት አስተላልፈዋል። የሚል ትእዛዝ የመጣው ጥያቄ የመጣው ከሱ ብቻ ነበር። ከኢትዮጵያ የነበረን contact ያ ብቻ ነበር። እንግዲህ imagine በድር አምበሬላ ኦርጋናይዜሽን ነው፣ የተለያዩ community ዎች አሉት። የበድር leadership ከነዛ ሁሉ የተውጣጣ ነው። የምንሰራው ብዙ ጊዜ consensus ላይ ደርሰን ነው። በ vote ም በምንም በእንትንም እንኳ አይደለም። በአብዛኛው issue ው የሚወሰነው በ consensus ነው። ስለዚህ አስራ ሶስቱ ተሰብሳቢዎች benefit የለውም ማድረግ አይገባንም ሲሉ በድር ያን ውሳኔ አክብሮ ከንቱ ላይ ወጥቷል። በ First Hijra ም እንዳያደርገው ነው የጠየቅነው። ያኔ ግን ስለተወሰነ መሆን አለበት እናደርገዋለን ሆነ። ለ conflict ኡ እና ለ split ኡ ስበብ አላህ አደረገው። ግን የአንድ ፕሬዚዳንት የአንድ ቸርፐርሰን ውሳኔ ሳይሆን ሁላችን ተሰብስበን loss ና benefit ኡን analyze አድርገን የተወሰነ ውሳኔ ነው እና አንድ ድርጅት ደግሞ አብዛኛው በተሰበሰበበት አብዛኛው በወሰነው የሚመራ ይመስለኛል። የእናንተም ፈርስት ሽራ ቦርድ ስብሰባ አድርጋችሁ I think አብዛኛው የሚቃወመው ነገር ካለ አይደረግም። አብዛኛው የደገፈው ነገር ይወሰናል። ይህ ነው በ process ኡ። ከዛ ውጭ ግን መንግስት ፈርተን ማስጠንቀቂያ ተሰጥቶ ከመንግስት ወይ ከምን አይደለም we just analyzed at that time cost ኡና benefit ኡ ምንድን ነው የቱ የቱ ይጠቅማል የሚለው ነበር። ሌላው probably ከአሁን በፊትም ተነጋግረንበታል ከነ brother ነጅብ ጋር ስንነጋገር ሌላው probably First Hijra no አደርገዋለሁ ብሎ ሲወስን በጀመዓችን ላይ ሊመጣ ለሚችለው ነገር እና ለሚመጣው እንትን ታስቦ አንዳችን የለዘበ አቋም ብንይዝ ኑሮ ይሻል ነበር። ያን ያህል እነሱ determined ነው ብለው ሲሉ ለአንድነታችን ቅድሚያ በመስጠት ልናደርግ የሚገባን ነገር ይኖር ነበር በሚል in retrospect discuss አድርገን በውይይት ባደረግንበት ጊዜ ላይ ተነጋግረናል። okay otherwise የተወሰነው ውሳኔ በአብዛኛው ከነበርነው ተሳታፊዎች ውስጥ ኦንሊ ከፈርስት ጅራ በኩል ብቻ ነበር ሰልፉ መሆን እንዳለበት የተደገፈው እና አሁንም የምታውቁት የሚያስፈልገው በድር ያኔ ሰባት አስር community ዎች ሲጀመር ሰባት በኋላ አስር ዘጠኝ community ዎች active community ዎች የነበሩት ነው። ዛሬ አልሐምዱሊላህ ወደ ከሀያ በላይ community ዎች ነው ያሉት። ማንኛውም ውሳኔ የሚወሰነው ከነዚህ representatives ጋር discuss ተደርጎ ነው። እና በአንድ አካል በአንድ community ውሳኔ ብቻ የሚደረግ ጉዞ አይደለም ያለው እና ይህን እንድትረዱት ያስፈልጋል። በቅድሚያ ወንድሜ አብዱልማሊክ እዚህ ተነስተ ዘኪን ይቅርታ ስለጠየቅ I'm so proud of ሰሞኑን እኔ ኢሜይል ልኬ ነበር። ዘኬን ከማንኛችን በለጠ አውቀዋለሁ። ብዙ ነገር አብረን ሰርተናል። State Department አብረን ሄደናል። USCIRF አብረን ሄደናል። ብዙ ቦታ ላይ ያለ ምንም ጥርጥር ስለ ኢትዮጵያ ሙስሊሞች ማቋረጥ ሲናገር የኖረ ነው እና ይህንን ነገር እኔ ከወዲሁ የላኩትን ኢሜይል ካልደረሳችሁ ማንበብ ትችላላችሁ። እና ዘኪ ወላሂ I'm proud of you ግን በኪ ዘኪ ትልቅ scientist ነው፣ ግን ዘ ማኔጀር አይ ሃቭ ኤቨር ሲን ኢን ይህንን ወቁ። ለምንድን ነው እንዲህ ያልኩት ፊት ለፊት ነው የምነግረው እዚህ አካባቢ ስልጣን ላይ ያሉ ሰዎች consensus builder የሆኑ ሰዎች ነበረ አብረውት መስራት የነበረ ጭራሽ division divisiveness በመካከላችን ሊመጣ እርስ በራሳችን እንድንባላ የሚያደርጉ ሰዎች ናቸው አብረውት የሚሰሩት ይሄ ሀቅ ነው ለሁለቴ ነው የምነግራቸው ስለዚህ እሱ shine ማድረግ የሚችለው ጠንካራ ከኛ ጋር እየተቃቀፉ እየተሳሰሙ ስንቶቻችን ነው ዛሬ አቅፌ የሳምኳቸው እንደዛ አይነት ሰው መምጣት ያለበት እና ይሄ ነው ትልቁ ጥፋቱ። የኔ ጥያቄ ምንድነው? ጥያቄ ምንድነው? እኔ አንደኛ እናንተ ወንድሞቼ ሙሐባው የጠፋው ቅድም ወንድሜ ሲናገር ነበረ። አብረን መሬት ላይ ስንተኛ ያኔ ሙሐባ ነበርናል። አሁን frequent flyer ሆነላል። አምስተኛ ስድስተኛ stop አቸውን አሁን ሲመጡ እነሱ በየሀገሩ እየሄዱ እና በየ four star ሆቴል ስናርፍ ያኔ ነው ሙሐባ የጠፋው። ምናልባት ዊ ሹድ ጎ ባክ ቱ የመጀመሪያ የጀመርንበት አካባቢ የምንሄድ ምናልባት ፍቅር ሊመጣ ይችል ይሆናል። አሁን አምስተኛ ስድስተኛ stop አችሁ ነው። ሌሎቹ community ዎች እንደዚህ አይነት critical ጥያቄ ጠይቀዋችኋል ወይ? ምን አይነት ጥያቄ ጠየቋችሁ? አሁን ይሄ በጣም critical ጥያቄ ነው እዚያ የሚያቀርብላችሁ። ይሄን እንድትነግሩኝ ነው። ሌላው ወንድሜ ዘኪ አሁን ሲናገር ኤምባሲን መሄድ ከመንግስትም ጋር መስራት ምናልባት አንዱ የትግል ዘዴ ነው ብሏል። ወንድሞች ይሄ መንግስት እነዛን ሀያ አምስቶቹን አላናግራችሁም ብሎ በካልቸው ያላቸውን እኛ ማንንና ነው ሄደ እነሱ አናገረው የነሱን የነሱን የልብ ትርታ ነው መስማት ያለብን። እኛ we are followers እንጂ leaders አይደለም። ይሄን ወቁ። ይሄን ኢትዮጵያ ውስጥ ያለውን ስራ ግን እመራለሁ ብሎ የተነሳ ድርጅት والله العظيم ጀሃነም ነው የሚገባው። ነው ልንገራቸው መከተል ነው ያለብን እኛ። ስለዚህ እነሱን አላናግራችሁም አንድ አልሰማችሁ ብሎ እስር ቤት አጉሮ እያለ እኛ ከኤምባሲ ከምናምን ጋራ መነጋገር አንችልም። ይሄ የኔ ሀሳብ ነው። ስለዚህ ጥያ ስለዚህ በድር existence ኡ መጠበቅ ከፈለገ ወላሂ አልዓዚም አብሮ ፈርስት ጅራ አለ ድምጻችን ይሰማ የተቋቋመን ከኛ ጋራ ሆኖ አብረን consensus build እያደረግን እንሰራለን ካሉ ወላሂ ወደፊት እንሄዳለን። አለበለዚያ ግን ምናልባት ዛሬውኑ ዲቮርሳችን እንጠይቅ መለያየት ይኖርብናል። እና በመጀመሪያ ዶክተር ዘኪን really አከብርሃለሁ፣ ወድሃለሁ። ይሄን እንድታቅ idea ህን እንጂ አንተን አልቃወምም። ይሄን እንድታቅ ማለት ነው። I really respect you በምታደርገው በምታስተምረው ማለት ነው። ሲመሰረት እኔ ከመስራቾቹ አንዱ ነኝ። ምናልባት አልተመረጥኩም ይሆናል። financially ግማሽ እንትኑ ነች እንደው መናገር አይሆን እንጂ ለመናገር ያህል ነው እና ምንድን ነው መለስ ዜናዊን አድንቃችሁ አውጥታችሁ ነበረ እዛ condolence ማለት ነው። ለዛ ይቅርታ ጠይቃችኋል ወይ ትጠይቃላችሁ ወይ ነው ጥያቄ። ይህን ውሳኔ ስትሰጡስ እነማን ተሰብስባችሁ ነው የወሰናችሁት? please ይሄ በደንብ ወደ ኋላ ሳትም መመለስ አለባችሁ። ሌላው ሸራተን ሆቴል ላይ ካናዳ ፈትዋ ለመለስ ዜናዊ የሰጡ ሰውዬ አሉ። ለምንድን ነው የሰጡት? በስማችን እኛ ህዝባችን እዛ እየታሰረ እየተገረፈ መስጊዶች በታንክ ተከበው ለምንድን ነው ይሄን ያደረጋችሁት? ግልጽ ሁኑ ነው የምንለው። ሌላው ገንዘብ የተዋጣ ገንዘብ ነበረ። ያ ገንዘብ አንዴ ስቴት ዲፓርትመንት ተይዘዋል፣ አንዴ እንደዚህ ሆኗል። ገንዘባችንን መልሱ ለ First Hijrah 26 ሺህ ብር ነው ምናምን አለ። amount ኡን I don't know መመለስ አለባችሁ። ልትመልሱ ነው ወይ? አራተኛው ልትወርዱ ተዘጋጅታችኋል ወይ? ህዝቡ ካልፈለጋችሁ ይሄ ነው ልትወርቁ። አልጨረስኩም። ብድር አለኝ ብያለሁ። ሁለት ደቂቃ ብድር አለኝ። እና ልትወርዱ ተዘጋጅታችኋል ወይ? ባይሎው ላይ 2010 ላይ ምርጫ መካሄድ ነበረበት። ከዛ የቦርድ እንትኖች ባለመገኘታቸው 2011 ተንከባሎ እንደገና ለአንድ ዓመት ተጨምሮ 2012 ላይ ስም ብጠራ አትቀየሙም አይደለም? ትቀየማላችሁ። ልጥራ፣ ምንም አይደለም። ከተመራጮቹ አለጥራ okay ስም አልጠራም። በዛን ጊዜ 2012 ላይ ምርጫ አይደለም የተካሄደው፣ ምልመላ ነው የተካሄደው። በድር በምልመላ ነው የሚመራው ድርጅቱን ነው የምለው እኔ። ስለዚህ ያ ምልመላ መቆም አለበት። አሌይኩም በመጀመሪያ ይህንን ስብሰባ ላዘጋጃችሁት ሁሉ ከፍተኛ ምስጋና አቀርባለሁ። አልሐምዱሊላህ ጊዜው በጣም ወሳኝ ጊዜ ስለሆነ በድርም በዚህ ፈተና ወቅት የጀመረው የሰላማዊ ትግል ወደፊት እንዲቀጥል ምን እያደረገ ነው ለሚለው ጥያቄ መልስ ይሰጡናል ብዬ ተስፋ አደርጋለሁ። እየተሰጠ ሁነታ ስለ ሀገራችን ወቅታዊ ሁኔታ ብዙ ተብሏል። በዚህ ጊዜ አላጠፋም። አውቆ ያልገባው አውቆ ከተኛው በስተቀር በህዝቡ ላይ በተለይ በሙስሊሙ ላይ እየተደረገ ያለውን የመብት ረገጣ የማወቅና ቆሽቶ ያላረረ አለ ብዬ አላምንም። የሙስሊሙ መብት የሚከበረው የእያንዳንዱ ኢትዮጵያዊ መብት ሲከበር ብቻ መሆኑን ጠንቅቀን ማወቅ ይገባናል። ከዚህ የተለየ እምነት ካለን ወቅቱ የአስተሳሰብ ለውጥ እንድናደርግ ያስገድደናል። በስልጣን ላይ ያለው መንግስት አቅፈነውም ደግፈነውም አይተናል። ተለጣፊነትም ዳግማዊ ባርነትን እንጂ ነፃነትን እንደማያመጣ በደንብ ገብቶናል። ከሀያ አንድ ዓመት በኋላ የተረዳ ነው ወያኔ የሚገባው ቋንቋ ትግል ብቻ ነው። thanks to አወልያ፣ thanks to አቡበከር፣ አህመዲን ጀበል፣ ሙኒር፣ ከማል ሸምሱ thank you ለሌሎችን ስማችሁ ላልጠራኋችሁ፣ ለመብታችሁ ለዲናችሁ ስትታገሉ ቤታችሁ ለፈረሰባችሁ፣ የአካል ጉዳት የደረሰባችሁ፣ በህይወታችሁ ለከፈላችሁ፣ ንብረታችሁ ለተዘረፈባችሁ፣ ያለ አግባብ ታክስ የተጫነባችሁ፣ ቤተሰባችሁ ሜዳ ለተበተነባችሁ ለሁላችን የዘጉ ለዘመናት ተረግጦ በአምባገነኖች ሰንሰለት ታስሮ አፉ ተለጉሞ የነበረውን ህዝብ በትግል እንጂ በልምምድ መብት እንደማይከበር አስተምራችሁታል። እናንተ በከፈታችሁት በር ከአሁን በኋላ ወደፊት እንጂ ወደኋላ የለም። እናቴ ሁሌ ምን የሁሉ ነገር መልሱ ቁርአን ውስጥ አለ ትለኛለች። እኔም ሁልጊዜ በአእምሮዬ በአይምሮ የሚነሳ ጥያቄ አለኝ። ለምንድን ነው ህዝብ ሲበደል፣ ዲን ሲጠፋ፣ አምባገነኖች የሰውን ህይወት በቀላሉ ሲቀጥፉ አላህ ዝም የሚለው ነው። ጭራሽ አንድ ኢማም ቁጥባ ሲሰጡ ምናሉ አላህ እኔ ካልበደልኳችሁ ማንም ሊበድላችሁ አይችልም ብለዋል ሲሉ ታዲያ ዛሬ ድረስ ያለፈው ስርዓት በደለኝ፣ ይህ ስርዓት እየበደለኝ ነው፣ የድሮ ሰዓት ስርዓት እንዳይመለስ ብኝ የምሰጋው ምንድን ነው ታዲያ ሲሉ ኢማሙ በመጨረሻ ምን ማለት እንደሆነ አብራርተው ሲጨርሱ እንደገባኝ አላህ የመበደሉንም ያለመበደሉንም መብት ለራሳችን ስለሰጠን መብታችን የሚከበረውና የማይከበረው እኛ በምናደርገውና በማናደርገው እንጂ ሌሎች በሚያደርጉልን ወይም በሚያደርጉብን ብቻ አይደለም እኛ ለመብታችን ቆርጠን ከታገልን ወያኔ የፈለገውን ቢያደርግ ሊያስቆመን አይችልም። ቢችል ኖሮ ይህ የሰላማዊ ትግል ከ18 ወር በፊት ይቆም ነበር። አላህ ኃላፊነቱን ለራሳችን ነው የሰጠን። የትግሉን ውጤት የሚወሰነው እኛ የምንወስደው እርምጃ ብቻ ነው። ይህንን መንገድ ተከትለን የትግላችንን የትግላችን መሀንዲሶች እኛ ስንሆን ብቻ ነው የትግሉን አቅጣጫ በመቀየስ ዓላማችንን ግቡን ሊመታ የምችለው። Its bearers who lights one candle than to curse the darkness. Of course, it's obvious. ጨለማ ቤት ውስጥ ጨለማውን ከመርገም አንድ ሻማ ማብራት ይቀላል አይደለም። አስራ ሰባቱ መሪዎች እንደ ማንኛውም ሰው ቁጭ ብለው ወያኔ እንዲያደረገ እያሉ ማውራት መራገም ይችሉ ነበር። እነሱ ግን በተከተሉ ሱና መሰረት ለዲናቸው ሻማ ሆነው ትግሉን እስከዛሬ ድረስ ያቀጣጥሉታል። እዚህ ደግሞ በሰሜን አሜሪካ በእንደ ሸካሊድና በሌሎችም ከዋሽንግተን የተለኮሰው የሰላምና የአንድነት ትግል አዲስ አበባ ላይ በሰሞኑ ተችዳውን ማድረጉን ስናይ በጣም ትልቅ ደስታ ነው የተሰማል። እንደ እንደዚህ አይነት ቆራጦች አላህ ስለሰጠን አልሐምዱሊላህ። እነዚህን ጀግኖች በተመለከተ ሌላ የሰማሁትን ቁጥባ ላካፍላችሁ። አረብኛ ብዙ ስለማችል ሀጅ ቶኒቱ ሱራ ሀያ ሁለት አርባ ላይ ነው። እንግዲህ ትምህርቱ በደንብ አልገባኝ እንደሆነ ሸካሌ ፈርስ ስጅዳ ሄጄ ወይንም ዛሬ ይነግሩኛል ኢማሙ ያሉት ያልገባኝ እንደሆነ ኢማሙ ሲያስተምሩ ሱራ 22 አርባን አላህ እንደዚህ አይነቶች ሰዎች ማለት እንደዚህ እንደ ጀግኖቹ እንድና አቡበከር አይነቶችን ጀግኖች ፈጥሮ አምባገነኖችን ባይታገሉ ኖሮ የአላህ ስም የሚጠራባቸው መስጊዶች እና ሌሎችም የአላህ ስም የሚዘከርባቸው ቦታዎች አይኖሩም ነበር ብሏል እንዲህ ያለ ቆራጥነት የተሞላበት መስዋዕትነት እየተከፈለ ባለበት ወቅት በዚህ ፈተና ጊዜ በሌላ በኩል ደግሞ በጣም በሚያሳፍር ሁኔታ በዓለም አቀፍ ደረጃ ታግለው ያታግሉናል ብለን ያመንናቸው አንዳንድ የከፍተኛ የበድር አመራር አባላት እንኳን በአደባባይ ሰልፍ ወጥቶ በሙስሊሙ ጎን ቆሞ በሀገራችን ውስጥ የሚደረገው ግፍ አንድም ቀን አልተቃወሙም። ለምን? ምን ከለከላችሁ? ለምን ከበዳችሁ? ጨርሱ። ከዚህ በላይ ምን እስኪደርሱ ነው የሚጠብቁት? ወጣቶች ሂጃብ ማድረጋቸው በማድረጋቸው ከዩኒቨርሲቲ ሲባረሩ፣ ወንድሞቻችን ኮፍያ ስላደረጉ ከአውቶቡስ ሲወረወሩ፣ ይህ ሁሉ በደል ሲፈጸም ከሙስሊሙ ጎን ካልተሳተፋችሁ መቼ ነው የምትሳተፉት? ለምንድን ነው ያልተሳተፋችሁ? መቼ ነው ሰልፍ የምትወጡት? የወያኔ ኢማሞች ሰላትና ሂጃብ ሀራም ነው ብሎ ፈትዋ ሲያወጡ ሰላማችሁ የምትወጡት? ወይንስ የወያኔ ኢማሞች ቅብላውን ከመካ ወደ ሊባንን እስያዞሩትና ሽመልስ ከማልና ሬድዋን ሁሴን ወደ መካ ዞሮ መስገድ ህገ መንግስቱ መጣስ ነው ብለው እስኪሉ ድረስ ነው እነኚህ በበድር ውስጥ የተሰገሰጉ የውስጥ አርበኞች ታሪክን ወደ ኋላ ሄደን ስንመለከት እንድንመለከት ያስገድደናል። አሁንም የአረብኛ ቃል የምናገረው pronounce ላደርግ እችላለሁ። ባትል ኦት 625 AD በሙስሊሙ ላይ ትልቅ አደጋ እንደደረሰ ሁላችሁም ታውቃላችሁ ኢማሞቻችንም አስተምረውናል በዛ በሙስሊሙ ላይ ትልቅ አደጋ የዛን ቀን የደረሰው ብዙ ጸሐፊዎች ሲጽፉት ሁለት ሁለት ዋነኛ ምክንያቶች አድርገዋል እንደምታውቁት ፕሮፌቱን በዛ ቀን የአካል ጉዳት ደርሶባቸዋል አንደኛው የአቡ ሱፊያን የውስጥ አርበኞች በሙስሊሞቹ ውስጥ ነበሩ ሁለተኛ ሆዳሞች ፍርፋሪ ነቃሞች በጦርነቱ ቦታቸውን ትተው ከጦርነቱ የወደቀውን ነገር ትልሉ ሲሉ በዛ ምክንያት ነው በሙስሊሙ ላይ አንድ እንደውም ጸሐፊ ሲጽፈው ሙስሊም Muslims were ክሎስ ቱ to ግን because የውስጥ አርበኞች እንደዛ አይነት ደረጃ ደርሷል ከታሪክ የማይማሩ ታሪክን ይደግማሉ ይሉናል የታሪክ አዋቂዎች እኛም ከዚህ ተምረን እነዚህ በበድር ውስጥ በሌሎችም ድርጅቶች የተሰገሰጉ የውስጥ አርበኞች የተጀመረውን ትግር እንዳይቀለብሱት መታገል አለብን life manmade life ላይክ ትምህርት ቤት ሰው የሰራው ትምህርት ቤት ትምህርት ቤት ትገቡና ትማሩና ፈተና ትፈተናላችሁ። life ግን መጀመሪያ ትፈተኑና ከዛ በኋላ ነው የምትማሩት። ስለዚህ አሁን በ6.5 AD ኤዲ ከደረሰው ካልተማረ እኛም ይሄ ሙስሊም ወደፊት የሄደውን ትግል ሊጨናገፍ ይችላል ማለት ነው። eh, በዘመኑ ደግሞ በአሜሪካ ውስጥ እየተዘዋወሩ ህዝቡን እያደናገሩት ነው። አንዴ አንዴ ሽማግሌ አንዳንዴ ደግሞ እንደ ኒውትራል እንደ ገለልተኛ የሆኑ የማይፈነቅሉት ድንጋይ የማያጣምሙት ሀዲስ የለም ወያኔ አትበሉ አንዳንዴ እንደውም ወያኔ አትበሉ በሽምግልና ቅድምም ሰምታችኋል በሽምግልና የሚያዘው እኔ ምለው በሀገራችን ሽማግሌ የምናውቀው የተጣላ ሲያስታርቅ ነው አንድ ዘርና ዘር የሚያጣላ ሃይማኖትና ሃይማኖት የሚያጣላ እንዴት ነው ሽማግሌ የሚያውቀው ሌላው ደግሞ ወያኔ ወያኔ አትበሉ። ወያኔ ሌላ ስም አለው እንዴ? አለው እንዴ? ወያኔን ወያኔ አትበሉ ማለት ለእኔ ሸይጣን ሸይጣን አትበሉት የድሮ መላእክት ካበሉት ማለት ነው። እና እርግጥ ሲፈጠር ሸይጣን አይደለም ያላህን ትእዛዝ አልሰማም ብሎ ነው ሸይጣን የሆነው። ወያኔ አላህን ልጉን የሚያውቀው ሲጀምር ኢህአዴግ ሆኖ ይሆናል። የህዝቡን ድምፅ አልሰማም ስላለ ነው ወያኔ የሆነው። ስለዚህ ህዝቡ ነቅቶ መጠበቅ አለበት። አላህም ትግሉን ይጠብቀው። አላህም ከህዝቡ ጋር እንደሆነ ብዙ ምልክቶች አይተናል። አላያችሁ አይተናል። ይሄን ነገር ማን እንዳለው ስሙን አልናገርም፣ ግን ታውቁታላችሁ። ሃይማኖት ቢኖረኝ ኖሮ ሙስሊም መሆን ነበር ብሏል ተብሎ ባለበት አፉ ሙስሊሙ ሸሪያ ሊያውጅ ነው ብሎ እንደ ልቡ በሚያዝበት ፓርላማ miscalculated የሆነ game ጀምሮ ብዙም አልቆየም። ሙስሊሙ ለወያኔ ቢጫ ካርድ ሲሰጠው አላህ ደግሞ የወያኔው ቁንጮ በቀይ ካርድ ከጨዋታ ውጭ አድርጎታል። የሰላማዊ ትግሉ ይቀጥላል። ህዝብ ያሸንፋል። ኢንሻአላህ። እናመሰግናለን። political statement ኧን share አላደርግም። የራሱ አቋም ነው ማሻላ እጌን አሁንም በድር አቋም አለው non profit non political organization ነው አቋሙ በዛ ነው በዛ ይቀጥላል ከዛ በመለስ ወደ መጀመሪያው ጥያቄ ልምጣና brother ኑሩ በስሜት ያቀረባቸው አንኳር አንኳር ነገሮች አሉ አብሪትን ብንዳስሳቸው እነሱ ጥሩ ነው Um, በድር consensus builder ነው። ምናልባት እዚህ አካባቢ um, ትንሽ የ personality ግጭት ካለ በ individuals uh, በአንዳንድ ወንድሞች መካከል ያ deal የሚደረግ ጉዳይ ነው። either individuals ይማራሉ፣ ይቀየራሉ፣ ለውጥ ይመጣል። change um, ሁልጊዜም expected ነው ከሰው uh, መማማር ሊኖር ይችላል። በድር በ leadership ኡ I think እዚህ ብዙ ወንድሞች አሉ በበድር leadership ውስጥ የኖሩ በምርጫ ወይም በ vote በአብዛኛው ተብሎ የተወሰነበት ጊዜ በጣም አይነት ነው። አብዛኛው በ consensus የሚሰራ ስራ ነው የምንሰራው እና አይ ሰፖርት ዳት አይዲያ አይ ቲንክ ሁላችንም uh, ክፍት ሁነን open ሁነን ተነጋግረን uh, ተከባብረን ተደማምጠን የምንሰራበት እና በድርና የኮሚቴ members ተሳስረው የሚሄዱበት መንገድ መፍጠር፣ የለሰለሰ ጉዞ ማድረግ ተገቢ ነገር ነው። ሙሀባው የነበረው ሙሀባ በአብዛኛው አለ አሁንም ወንድሞች፣ ግን ድሮ ባደረግነው አይነት system አሁን ልንሄድ አንችልም። because አሁን አድገናል። ድሮ ወጣቶች ነበርን፣ ብዙም ልጅ አልነበረንም፣ ልጆች አሉን አሁን። ስለዚህ accommodation ኣችን መለያየት አለበት። ድሮ ትምህርት ቤት ላይ ተኝተን በጋራ ያሳለፍንበት ጊዜና አሁን ሶስት አራት ልጆች እያንጋጋን የምናልፍበት ጊዜ ይለያያል። ስለዚህ እድገት ነው። እንዲያውም የመጀመሪያው የበድር high level ኮንፈረንስ የተካሄደው ዋሽንግተን ዲሲ ነው። ፈርስት ሻራተን ሆቴል እዚህ ነው የተጀመረው። እንዲያውም ከዛ በኋላ ዶክተር ረኪ መዝጊያው ላይ ሲናገር ከቱ ይሄ ስታንደርድ የተጠበቀ ይሆን ይሆን ወይ ወደፊት እንዲህ አይነት ሀይ ስታንደርድ የበድር ኮንፈረንስ እስካሁን አልታየም ብሎ መዝጊያ ሰጥቶ ነበር አስታውሳለሁ። ግን አልሐምዱሊላህ አትላንታ ላይ ደግሞ የላቀ ነገር ሆነ። ከዛም በኋላ አልሐምዱሊላህ ከእድገቱ ጋራ የበድር venue እየሰፋ እየተቀየረ ሄደና ድርጅት ሲያድግ እንቅስቃሴውና accommodation ኑ በዛ አይነት ማደጉ የሚያስደስት እንጂ የሚያስከፋ አይደለም እና ጥሩ ነው፣ እድገት ነው። family ነው የሚንቀሳቀሰው አሁን እና I think ይሄ ወደኋላ የምንሄድበት ነገር አይደለም። ደግሞም ታስታውሱ ከሆነ ከ2001 በኋላ በየትምህርት ቤቱና በየንትኑ መሰባሰብ የሚቻል ነገር አልሆነም። በተለይም ማደርና መዋል አንድ ጊዜ ስብሰባ ማድረግ ይቻላል፣ ግን family ይዞ መዋልና ማደር አስቸጋሪ አይደለም። በእኛ experience በቶሮንቶ 2008ን ለማድረግ ሞክረን የካቶሊክ ተማሪዎች አድርገውበት ስለነበረ እንደ precedence በመያዝ ጫና ብናደርግ ቢፈቀድም ግን ያቀረቡት የ security equation expense ኡ ሆቴል ከምንከራየው ይበልጥ ነበር። ስለዚህ ወደ ሆቴል መሄዳችንን ወሰንን፣ ተመለስን ማለት ነው። እና circumstances የ security ሁኔታዎች፣ የመንግስት ሁኔታዎች እየተለወጡ መጡና venue ውን ለማስተካከል ተገደድን ማለት ነው። ሌላው critical question የሚለው listen uh, በእውነት First Hijrah የበድር ጠንካራ አጋር ድርጅቱ ነው። Founder ነው። ከመስራች ድርጅቶች አንዱ ነው። ጠንካራውም ነው። ይህን አንክደው። ግን ፈርስት ሂጅራ የትነዛውን ሊዋንቱ ይህን ደግሞ I want ሬት አሽር አስራ ሁለት ከሀያ በላይ ድርጅቶች አሉ እና አንዳንዴ ቅድምም ሲናገር አንድ መጀመሪያ ወንድማችን አብዱልማሊክ ሲናገር እንደውም ወረቀቱን አውጥቼዋለሁ በድርዝ ኦንሊ የተባለበት ደብዳቤ ምናምን discuss አድርገነዋል ያን ደብዳቤ እና ምላሽ ሰጥተንበታል። ባይዘወይ ወይ የበድር አመራር ስብሰባ በተደረገበት ጊዜ ሶሮሊ ቀርቦ discuss አድርገ ነው አንዳንድ wording ኦች ስህተት ቢኖርም እና ፐርስጅራን ለመንካት የተደረገ እንዳልሆነ አይተ ነው ነው ያለፍ ነው እና ሳናየው ያለፍ ነው ነገር አልነበረም። Um, አሁንም አሁን እዚህ ጋር የሰማሁት መድረክ ቢኖር ምንድን ነው First Hijrah the only organization የኢትዮጵያ ሙስሊም vanguard organization፣ ሌሎች community ዎች ደግሞ ሰምተው ምን እንደሚሉ እንዳትጠራጠሩ እና ጥንቃቄ እናድርግ Yes strong community ነው የስ በፈትሽ ሂጅራ አጋር እና ጠንካራ ድርጅታችን ነው One member organization ኣችን ነው ከዛ በላይ አሳልፋችሁ ራሳችሁን የምታዩ ካላችሁ ምናልባት ወደ ሌላ ስህተት ይጠለናል እና ጥንቃቄ እናድርግ። ሆኖም ግን First Hijrah ን እንዲህ በቀላል የምናየው አጋር ድርጅታችን አይደለም። እንወደዋለን፣ እንወዳቸዋለን፣ እናከብረዋለን። leadership ኡን እንከባበራለን። The only thing የምንለው ምንድን ነው? የሀሳብ ልዩነቶች yes autonomous ነው። የበድር አንዱ ትልቁ ነገር ምንድን ነው? በድር እንደ organization የራሱ principle ሲኖረው member organizations ግን autonomous ናቸው። በእያንዳንዳቸው የሚያደርጉት የራሳቸው ጉዞ አላቸው። That's why chapter organization ተብለው ሊጠሩ ያልቻሉት ለምን በድር ከመመስረቱ በፊት የተመሰረቱ እና የራሳቸው ፖሊሲ የነደፉ ያስቀመጡ community ዎች አብዛኞቹ ስለሆኑ አዲሶቹ በ chapter ይገባሉ እና ያ አውቶኖሚ በፈርስት ይችላል ለሚያደርገው ነገር ሙሉ መብቱን ይሰጠዋል። ማድረግ ይችላል እና የበድር ደግሞ member community ሆኖ መሄዱን የሚያስገድደው ነገር የለውም። ግን እንደ ምርጫ ከተጠየቅነ ፈረስት ጅራን ካስቆጣችሁ ወዮላችሁ የበድር existence የሚለው ነገር አይሰራ Doesn't work as much we love you but ከእያንዳንዱ ድርጅት የራሱ የሆነ እዚያ strong አቋም አለው እያንዳንዱ community ይህ እንድትረዱ ትፈልጋለሁ። ሌላው ኤምባሲ ኮንታክት አት ታይም ሆነስትሊ እህታችን ያቀረበችው አይነት statement አለ። እኛ እዛ ሌብል አልደረስም በድር አሁንም እንደነገርኳችሁ non political ነው። ይህን መንግስት በፖለቲካ ትግል እንጥላለንና የፖለቲካ ለውጥ ካልመጣ በስተቀር የኢትዮጵያ ሙስሊም issue አይመለስም የሚል አቋም የለንም። እንድታውቁት ያስፈልጋል። ወንድሞቻችንም እየታገሉ ያሉት ያለው የአገሪቱ constitution የሚፈቅድልንን መብት ማግኘት አለብን። መንግስት ባወጣው ህግ ላይ ሸፍተሃልና ይሄን አስተካክል፣ ትግላችን ሰላማዊ ነው፣ ህጋዊ ነው፣ ህጉን ለማስከበር ነው እያሉ ነው የሚጮሁት። by the way ልታውቁ የሚያስፈልገው ነገር ምንድን ነው? ሊደርሽፕ ተፈጥሯል። ሊደርሽፕ ቅድም ዶክተር ዘኪ እንዳለው አገር ውስጥ ነው ያለው። እኛ ጥሩ አጋር መሆን፣ ጥሩ support መሆን ጥሩ ደጋፊ መሆን ነው የሚጠበቀው ዌር ኖት ሊደርስ አይ ዶንት ኮንሲደር በድር is leader for ኢትዮጵያ ሙስሊም ሽ በት ኢትስ ጉድ ሰፖርተር ኢትስ ጉድ አድቮኬተር እና በሚፈልገው በሚችለው መልኩ ሁሉ ትግል የሚያደርግ ድርጅት ነው። ስለዚህ leadership ኡ የሚሰጠውን message እኛ contradict ማድረግ የለብንም እዚህ የሰላም ትግል ነው የሚንቀሳቀሰው። ህጋዊ በህጋዊ መንገድ በሰላማዊ መንገድ ነው የምንታገለው ብለዋል። በህጋዊና በሰላማዊ መንገድ ሰላማዊ ለውጥ ለማምጣት የሚደረገው ጥቅል effort አጋሮች ነው። የበድር አቋም አሁንም ይሄ ነው። officially ይሄ ነው። በዚህ ላይ ልዩነት ካለ ሊሆን ይችላል። ሌሎች ወንድሞቻችን ሌላ method አለ እንታገላለን ብሎ ዊ ሪስፔክት ዘም ዊ ሪስፔክት ዘም የምንችልበት area ካለ የምንደጋገፍበት እንደጋገፋለን። ሰግድ አልጨረስኩም። ሌላው ከ brother ሳዲቅ ማሳሰቢያ ብሎ የተናገረው ነገር አለ። ማሳሰቢያው ምንድን ነው? የምትናገሩትን ነገር ተጠንቀቁ፣ አስባችሁ ተናገሩ። ብዙ record አለኝ እናንተ በግል ስብሰባችሁ ያደረጋችሁት እና እሱ ጋር አነጣጥረውና በኋላ ቃላችሁ ተለያይቶ ሊያስፈራራን ሞክረዋል። brother ሳዲቅን ምለው ምንድን ነው እንደ ሙስሊም የአንድ ሙስሊም ድርጅት አባል ሆነን የ First Hijrah ሊሆን ይችላል፣ የበድር ሊሆን ይችላል፣ ቢቢኤ ሊሆን ይችላል። እንደ ድርጅት አብረን በሰራንበት ወቅት የሰራነው የጻፍነው record ያደረግነው document በአላህ አማና የተሰጠ ነው። professionally ም ደግሞ confidentiality የሚል rule attach የሆነበት document ነው። በድር የሚፈራበት ምንም ነገር የለውም። ማንም ነገር ሊወጣ ሊገድል ይችላል። ግን አማናን መጣስ፣ professionality ን compromise ማድረግ፣ legal process ን መጣስ በህግም ያስቀጣል። የሽር ነው ላት እና በድር ፈርቶበት አፍሮበት ሳይሆን ዌል ናት ቢካዝ ዊ ሃቭ ሴድ አንድ መጥፎ ወይም እንትን ያለው ነገር ስለሌለ ግን ሌጋል ዶክመንት ወደ ሌጋል ዶክመንቱ ወደ ባለቤቱ ወደ ድርጅቱ መሄድ አለበት። ሰውየው እንኳ ድርጅቱን ቢለቅ ወደ ድርጅቱ መመለስ አለበት። ይህንን ላሳስበው እፈልጋለሁ። ከዛም ወደ ወንድማችን ጥያቄ ይሄዳሉ። ማሳጠር አይቻልም፣ ሁሉ መመለስ አለበት የተጠየቀው ጥያቄ። ስለዚህ First Hijrah ማነው ወንድማችን የጠቀሰው condolence ሄዳችሁ ለምንድን ነው የሄዳችሁት? first በድር ድርጅት ነው ግለሰብ አይደለም። እንደ ድርጅት በዚህ አገርም ሆነ concern አለን በምንላት ሀገራችን ላይ የሚፈጸም ነገር ላይ የአቋም መግለጫ ያወጣል። serious በሆኑ ነገሮች ላይ የአቋም መግለጫ ያወጣል። የ prime ሚኒስትሩ ሞትም የአቋም መግለጫ አስወጥቷል። ለኢትዮጵያ ሕዝብ ሆነ ለቤተሰቦቻቸው condolence መግለጽ ምንም ወንጀል የለውም። ድምጻችን ይሰማ አንድ page ሙሉ condolence ጽፏል አስቀምጧል። ድምጻችን ይሰማ okay አንድ በል ሁለተኛ okay ሁለተኛ የጁማአው ሰልፍ ሁለት ሶስት ሶስት ጁማ ተቋርጧል ይሄ በሂክማ የሚሰሩ የወንድሞቻችን የትግል አመራር ስልት ነው ስለዚህ በድር እንደ ድርጅት ቢያወጣ የካናዳ community እንደ community ቢያወጣ ምንም መጥፎ ነገር የለውም እንደ ድርጅት ነው መልስ የሚሰጠው እንደ ግለሰብ አይደለም ዳስ ግለሰቡ ጋር በግለሰብ ደረጃ ያለን ግንኙነት የተለያየ ነው። እንደ ድርጅት ያለን ሪሌሽን ለአገር ጋር እና ከኔሽን ጋር የተለያየ ነው። ገንዘብ አልሐምዱሊላህ እሺ፣ ሸየ ይጨምሩበታል። ግን አሁን ጨምር ሶሪ አቋረጥኳቸው። ቢቢኤል ላይ ደግሞ ሰምቻለሁ ወንድማችን ሀይል ስሙ ሰምቻለሁ። በተለይ አላስታውስም። ተሰማ ና ባለከ አንተ ፊክ መጀመሪያ ሆስ ብያለሁ። በምን ቅሬታም የለኝም። በዛ ጊዜም ቢሆን ቢሆን ሁለተኛ ደግሞ የሚያመዘግንህ አሁኑ አንዱ አስቀረሃለሁ። ምክንያቱም በዛ ጊዜ ያልን ዱዓም አደረግ አደረገ فتوى مزبطه يميلوا نبره الحمد لله هم يعطوا مو بيتشا فتوى سلازي انا متأيك انا غرار يا فتوى وين دمو يا دعاء انت بجور سنتها بجور حسنتها يسور نوال اه انت سلوان نوال كم تهد ባረከ ላ ይሄ ነው የሚፈልገው። ምክንያቱ ለማወቃቀስ አይደለም፣ ወላ ልንማር ነው ነበር። ይሄ ለትምህርት እንዲሆን ነው። ሰምቼ ያለው አሉባልታ ነው። ሰምቼ ያለው አሉባልታ እስልምና አሉባልታ አይፈቅድም። ኢስ ኦኬ አይቼ ያለው ብትልን ደስ ይለኛል። ነው picture ን አይቼ ያለው ብትልን ደስ ጥያቄ ነው። እሱ ጥሩ ነው። ግን ፈትዋ ሰጥሃል፣ ዱዓ አርግትሃል ማለት እሱ ሌላ ነው ዱዓ አይውሽ ዱዓውን ብትሰማ ፈትዋውን ራሱ ብትሰማ ፈትዋ አድርጋ ምን አይነት ፈትዋ ፈትዋን ብትሰማ እኔ ደስ ይለኛል። ማንኛችሁም ብትሰሙ ገብታችሁ እድል አገኝታችሁ YouTube ገብታችሁ ብትሰሙ ደስ ይለኛል። ፈትዋ የሰጣችሁ በዛ ጊዜ ጠቅላይ ሚኒስትር አሁን ያለው በዛ ጊዜ አልተወሰነም ነበር፣ አይታወቅም እንደው ዘረ ተገኝቼ ተቃጥዬ ነው ለመሄድም ኮሚኒቲው አመራሮች ወስኖ አሚራችን ነህ መሆድ አለብህ ተወስኗል። ይሄ ህጋችን ነው በሹራ ነው ሲባል እኔ አሚርን መጣስ ፈልግ በዛ ነገር ሄድኩኝ ማለት ነው። ያ ፈትዋ ምንድን ነው? ለምንድን ነው ዛሬ ተገኘሁት? ምን አልኩት? አሁን የኢትዮጵያ ሙስሊሞች ከወገኖቻቸው ጋር በአንድ ልብ አብረን ልማት ላይ እንዲሳተፍ ካስፈለገ አሁን የሚመጣ ጠቅላይ ሚኒስትር በአግባቡ የመጀመሪያ መልስ መስጠት አለበት። የኢትዮጵያ ሙስሊሞች መብት የኢትዮጵያ ሙስሊሞች ጥያቄ መልስ መመለስ አለበት ብያለ። ይሄ ትልቅ መልእክት ይሄ በእኔ በኩል አላህ ስብሓነሁ ወተዓላ ንያይን የሚያውቀስ የሄድኩትን ደግሞ እኔ ቤት ሲሄድ ይገኛለሁ። መልእክትን ደግሞ አስተላልፋለሁ። አንድ ሁለተኛ ደግሞ May May 11 May 31 ሰላማዊ ሰልፍ Queen's Park የሀገራችን province የዋና ጽሕፈት ቤት ነው፣ ዋይት ሀውስ ማለት ነው። እዛ ላይ ሰላማዊ ሰልፍ ወጠን ተናግረናል። በዛ ጊዜ ጠቅላይ ሚኒስትር አልሞቱም ነበር ከዛ ቪዲዮ አይታቸዋል። ምን እንደተናገር ምን እንዳልኩ አይታቸዋል። ይሄ ሁሉ እንድትገነዘቡ ነው የሚፈልገው። ጀዛኩም ጀዛክላም ሺህ መሐመድ። ሌላው የተነሳው ጥያቄ የገንዘብ ጉዳይ ነው የተነሳው። ገንዘብ አልሐምዱሊላህ በድር ከበፊትም ቢሆን በራሱ process በራሱ መንገድ ያለውን የወንድሞቻችንን እንቅስቃሴ support ሲያደርግ ቆይተዋል። ግን ባለፈው የእስርም ሁኔታ እንዴት ድል እንደሚደረግ ወንድሞች ተሰባስበው ተገናኝተው በድር አደራ ጠባቂ ተብሎ ገንዘብ እንዲይዝ ሲጠየቅ በፈቃደኝነት የትግሉ አጋር በመሆን ኃላፊነቱን በድል ተቀብሎ እንቅስቃሴውን ጀምሯል። በዚህም ምክንያት በተለያየ community ዎች የተለያየ የገንዘብ amount ተሰጥቷል። ከዚህም ውስጥ ቢያንስ 56 ሺህ ዶላር ተልኳል። ግን እዛ በኋላ በድር አሁንም እንደ ድርጅት የሚልከው የሚያስገባው የሚያወጣው ገንዘብ ህጋዊ መሆን ስላለበት የሚቀበለው ህጋዊ የሚያወጣውና የሚልከውም ህጋዊ መሆን ስላለበት አሊያም ደግሞ በህግ ስለሚያስጠይቅ ይህም process ለማስተካከል የቀረው ገንዘብ የሚላክበትን መንገድ እየሰራ ነው ያለው። የተዋጣው ገንዘብ ከዛ ውጭ ከተላከው ውጭ ያለው አሁንም በብድር account ውስጥ አለ። ይህም ደግሞ process ኡ መካሄዱን የቆመ ነገር እንቅስቃሴ አለመኖሩን በየጊዜው clear እያደረግን ያለ ነው። ስለዚህ በድር ለዚህ እንቅስቃሴ የተዋጣው ገንዘብ ለእንቅስቃሴ በሚያስፈልገው መልኩ እንዲደርስ ጥረት እያደረግን ያለው። at same time እንቅስቃሴው እንዳይቆምም የተለያየ contact እያደረገ ነው ያለው። I hope በአጭር ጊዜ ውስጥ ነገሩ resolve ሆኖ ቀናና ህጋዊ የሆነ መንገድ ተከፍቶ የቀረው ገንዘብ ሁሉ ይሄዳል ብለን እናስባለን። ሌላው የእኛ ገንዘብ አለ መልሱልን የተባለው ለዚሁ purpose የወጣ ከዲሲ ጀማ ልበለው ከ First Hijrah ነው ወይስ ከዲሲ ጀማ? በአጠቃላይ አንድ ነው። ከዲሲ ጀማ የወጣ ነው። አንዳንዴ በ ad hoc ኮሚቴ የሚሰራ ነገር አለ። አንዳንዴ ድርጅቱ ስፖንሰር አድርጎ የሚያደርገው ጥሩ እንዳልሳሳት ብዬ ነው። በ First Hijrah የወጣ ወደ I guess እንደሰማሁት በጣም ነው ሁላችንም የፈነጠዝነው። ምክንያቱም ብዙ ገንዘብ ነበር የወጣው። First Hijrah strong ነቱ በተለያየ መልኩ ነው የሚገለጸው። በገንዘብም ቢሆን ከባድ ገንዘብ ነው የወጣው ወደ 72 ሺህ something I guess we're happy all of ስንሰማ እንግዲህ ከዛ ውስጥ 26 ሺህ ብር ወደ በድር ገብቷል። about 26000 አለ ገንዘባቸው። አይ First Hijrah ለምንድን ነው ገንዘቡን ያቆማችሁት? እኛ ይዛችሁት የምትቀመጡ አይደለም አምጡ ካለ ለፈርስ ሂዳችሁ እኩል መጻፍ እንችላለን። አይ ዶንት ቲንክ ፕሮብለም አለ ገንዘቡ ግን የወጣው purpose ኡ ለዚህ እና በድር process ኡን ጨርሶ ይላከው ተብሎ እንደ ሌላው community ከተቀመጠ አለ እንልከዋለን፣ ይሰራበታል። ግን ፈርስት ሂጃ መልሱልኝ ካለ ቼኩ ለፈርስት ሂጃ ነገር መጻፍ ይቻላል። ይሄ ነው። ሌላው አልመለስኩት ጥያቄ አለ። ልትወርዱ ተዘጋጅታችኋል ወይ ብሎናል ወንድማችን። ጥሩ ጥያቄ ነው። እንትንም ላይ ሬዲዮም ላይ ሰምቸዋለሁ። ወላይ ዘንድሮ አልተዘጋጀንም። sorry ምክንያቱም በድር process አለው። በድር የራሱ የሆነ የምርጫ process አለው። በድር ከተቋቋመ 13 ዓመቱ ነው። ዘ first five years presidency የ brother ነጂብ ነበር። የሚቆጥሉት ሶስት ዓመት presidency sorry የመጀመሪያው አምስት ዓመት presidency የ brother ነጂብ ነበር። ቦርድ ቸርፐርሰን እኔ ነበር። 2005 ላይ brother መንሱር ተመረጠ። እስከ 2008 presidency ውን ይዞ ነበር። ቸርፐርሰኑ የቦርዱ ሼህ መሐመድ ነበሩ። brother ነጅብ sorry brother መንሱር የሆነ ቢዝነስ ጀመረና ስራውን ሊሰራ ስላልቻለ መስራት አልቻልኩም ብሎ resign። ስንት የ board member አለ እነዚህ brother ነጅብን ጨምሮ brother አክመድ አምስት ስድስት አለ። ይሄ ግልጽ ነው። እንትን ነገር የሚጭበረበር ነገር አይደለም። brother መንሱር በቢዝነስ ምክንያት ስራውን መስራት አልችልም ሲል ወላሂ አልችልም እያለን ዶክተር ዘኪ caretaker እንዲሆን ለምነን ሰጠነው ማለት ነው። ዶክተር ዘኪ ያለቃቀሰ እምቢ አይልም። አልሐምዱሊላህ አላህ ይስጠው። አላህም እንደውን ይክፈለው። የእሱን presidency ወሰደና ቆየ። በ2008 ላይ ቶሮንቶ በነበረ ኮንፈረንስ ላይ እንደገና ምርጫ ተደረገ። ዶክተር ዘኪ presidency ውን ተሰጠው፣ በምርጫ ደረጃ ማለት ነው። caretaker ነበረ፣ በምርጫ ደረጃ ተሰጠው። ከዛ የ2008 ነው 2011 San Jose ላይ በምርጫ ደረጃ ተሰጠው። አህመድ አልዩ ቸርፐርሰን ነበር የኮንፈረንሱ ቸርፐርሰን ነበር። አህመድ አልዩ ለ brother ሰይድ አስረከበ። ስለዚህ በእነዚህ 13 ዓመቶች ውስጥ አራት ቦርድ ቸርፐርሰን ነበረው፣ ሶስት presidency ያለው turnover ኡ ወላ exaggerate የሚደረግ ርቀት ያለው አይደለም። ሶስት ጊዜ 13 ለሶስት about four years ማለት ነው presidency 13 በአራት about three years ማለት ነው ቦርድ ተርማን ሊደርሽፕ እና አሁን የሚቀጥለው የበድር ምርጫ 2014 ነው። ስለዚህ 2014 ላይ ጥሩ representative ልካችሁ ሁለት አልሐምዱሊላ አሁንም ጥዋሉ የምትቀጥሉባቸው ከሆኑ እንወዳቸዋለን። ሌላ የምትሰኩ ከሆነ ጭምራችሁ ጥሩ ምርጥ ልካችሁ በድር እንደገና ይዋቀራል፣ ያኔ ይስተካከላል። አሁን ድሮ 13 ነበር ያሁሉ ምርጫ ሲደረግ ዛሬ ከ23 በላይ ነን ብለናል። እያንዳንዱ 23 community ሁለት ሁለት ተወካዮች ይልካል። that means 46 ተወካዮች ይመጣሉ። 46ቱ ተቆምጠው ኤግዘክቲቭን ይመርጣሉ። በዚህ ነው process ኡ የሚሄደው። First ሂጅራ ዛሬ ይሁን ስላለ የሚሆን አይደለም። ዋሽንግተን ዲሲ ዛሬ ስለጠየቀ 23ቱ ኮሚኒቲ ያለ የሚሆን አይደለም። የበድርን ፕሮሰስ አይደለም። ይህን ቁርጡ ልታውቁት ይገባቸዋል። ሌላው ምልመላው መጨረስ አለብኝ። ጥያቄ ነው። ምልመላ ነው ምርጫ ነው የምታደርጉት? ሁለት ያሰራር ስሳለ ልታውቁ ከሆነ የመጣችሁ መስማት አለባችሁ። አንተም ስጠይቅ እኮ እንደዛ ነው። ምግብ መመለስ አለበት። አሳጥርልሃለሁ። ምልመላ ነው ምርጫ ነው ሁለት የአሰራር ዘዴ አለ። የበድር እንትን ማወቁ ጥሩ ነው ወንድሞቻችን፣ ይጠቅማል። ይሄ እናንተ ድርጅት ነው እንዳላችሁት ነገ እናንተ የምተኩት ላይክ አብደላ ያለውን በድር እኛ የምንተካው ድርጅት ነው ያለው። ዊ ኒድ ዛት ፐርሰን ዊ ኒድ ተኪ ኦንላይን ያ እና ዊ ዋንት ዩ ቱ ካም አፕ። ስለዚህ ምልመላ ኤግዘኪቲቭ ሲመረጥ አፖይንትድ ነው። professional ሲገቡበታል። qualified የሆኑ ሰዎች ይፈልፉታል። ዊ ኒድ ጉድ አካውንታንት We need good treasurer. we need good publication officer ፕሬስ ሪሊዝ ሊያደርግ የሚችል stable የሆነ ሰው ያስፈልገዋል። ከቦርዱ የተወከሉ ሰዎች የተመረጡ ሰዎች ቢሄዱበትም ከ appointed የሚሆኑ ሰዎችም ሊኖሩበት ይችላል። ቦርዱ ግን በምርጫ ነው። ስለዚህ ጥያቄው የመለስኩ ይመስለኛል። አመሰግናለሁ። ግን የእህቴ ጉዳይ አለ። እህታችን የጠየቀችኝ እንደውም ትንሽ የዘለፈችን ቦታ ስላለ ሳልጠቅሰው ማለፍ የለብኝም። የኢትዮጵያ ሙስሊም ጥያቄ የሚፈታው የኢትዮጵያ ህዝብ ጥያቄ ሲፈታ ነው። strategically እቀበላለሁ። ምክንያቱም የኢትዮጵያ ሙስሊም ህዝብ አንድ ጭቁን ህዝብ ነው። የጭቁን ህዝቦች ጥያቄ መልስ ሲያገኝ ያገኛል። አላጠራጠርም በአሁኑ ጊዜ የኢትዮጵያ ሙስሊሞች ጥያቄ ግን specific ነው። ለኢትዮጵያን ሙስሊም ሲሹ specific ጥያቄ ነው የጠየቁት ያሉት። የተነሱባቸው ሶስት ጥያቄዎች ናቸው ያሉት። advocate እያደረግን ያለውም ለሶስቱ ጥያቄዎች ነው። political change is not our issue at this time። የበድር አርበኞች የውስጥ አርበኞች ብላ ትንሽ ልትዘልፈን ሞክራለች። አላህ አላህ ላይ አይስጥሽ። ማንም የበድር አርበኛ የለም፣ ማንም የውስጥ አርበኛ የለም። በተለየ መልኩ ግን ትግሉን የምናካሄድ ወንድሞች አለን፣ እናንተ ከምታደርጉት ስልክ የተለየ ፕሮባብሊ። ስለዚህ ሁላችንም አላህ ይርዳንና ለወንድሞቻችን ጠቃሚ ያለ አድርገን ጀዛከላሁ ኸይር በድር ወንድሞቼ መጠየቅ የምፈልገው ነገር ከአሁን በፊት ይሄ የሙስሊሞቹ ትግል ዴሞንስትሬሽን መውጣት ምን ማለት ሸሪያ ላይ ያለው ወይም ደግሞ እኛ ፈልገ ነው ሳይሆን ግዴታ ስለሆነ ነው። ድምጻችን አሰሙልን ብሎ ወንድምና እህቶቻችን ስለጠየቁን የትግል ስልቱም ያል ስለሆነ ነው የምናደርገው እና ተጠይቃችሁ እኛ በዴሞንስትሬሽን አናምንም፣ ፕሮቴስት ምናምን አናምንም፣ ሂዱ ጩሁ፣ ምን እንደምታመጡ እናያለን ብላችኋል የሚባል ሩመር አለ እዚህ አካባቢ። ምን ያህል እውነት ነው? ይሄን ግልጽ ብታደርጉ ደስ ይለኛል። ሌላ የበድር position ውስጥ ለመግባት አመራር ውስጥ ለመግባት ወይም እዛ በድር ውስጥ ገብቶ ለመስራት at least ዲፕሎማ ያለው ሰው ነው የምንፈልገው ብላችኋል ይባላል። በድር እኔ እስከማውቀው ድረስ የዲን ድርጅት ነው። ዲን የሚያውቅ ቁርአን የቀራ ሰፊና የቀራ ብላችሁ መጠየቅ ሲገባችሁ ዲፕሎማን እንደ ትልቅ መመዘኛ አድርጋችሁ ብላችሁት ከሆነ ወዴት እየሄዳችሁ ነው? አንድ የዲን ድርጅት በዲን የታነጹና ዲን የሚያውቁ የዲን ዲስፕሊን ያላቸው ሰዎች ካሉበት ዲፕሎማው ዲግሪው ቀጥሮ ማሰራት ሁሉ ይቻላል። ዋናው ዓላማችን ያገናኘን ዲን ነው። እዛ ላይ ብላችሁ ከሆነ ምን ለማለት ፈልጋችሁ ነው? ይህን ብታረጋገጡ ደስ ይለኛል። ሌላ አንድ ጊዜ አንድ ቦታ ላይ ቁጭ ብዬ ስሰማ ያው ዟሊሞች ሁሉ ቦታ ዟሊሞች ናቸው። Western የሚበሏቸው ምን የሚበሏቸው ሁሉም ቦታ ዟሊሞች ናቸው። የኢትዮጵያ መንግስት አሁን የዟሊሞች ቁንጮ እየሆነ ነው። ከዚህ መንግስት ጋር አብረው የሚሰሩ ሰዎች አሉ ይባላል በድር ውስጥ። ይህን የምንናገርበት ምክንያት በአሁኑ ሰዓት የሚደበቅ ነገር የለም። በአሁን ሰዓት ያለው የኢትዮጵያ ሙስሊም ጄኔሬሽን አሁን ከደረሰበት የበለጠ ምንም ነገር ሊደርስበት አይችልም። በዲናችን ልንፈተን የምንችለው ትልቁ ፈተና ተፈትነናል። እህት ወንድሞቻችን አገር ቤት ያሉት ማለት ነው። ስለዚህ አሁን ከዚህ መንግስት ጋር የሚቆም አብሮ የሚሰራ ለምሳሌ ታስታውሳላችሁ፣ ሁሉም እኮ ያለበትን አላማ የሰራውን ስራ አስረዳ ቢባል የሚለው ነገር አያጣም። ያ መለስ ዜናዊ የሞተ ጊዜ በዲናችን ሶስት ሰው የመሰከረለት ሰው የጀነት ነው ብሎ ያለው ሰውዬም እኔ ሙስሊም ነኝ ብሎ ነው የሚያምነው። እንዴት እንዲህ አልክ ብሎ ቢባል እሱም ማስረዳት ይችላል። የሆነ የሆነ የሚለው ነገር አያጣም እሱም እና ከእንደዚህ አይነት ሰዎች ጋራ ከዟሊሞች ጋራ እስልምና ለማጥፋት ከተነሱ አካሎች ጋራ የሚንቀሳቀሱ ሰዎች አለ አንድ ቀን አንዱ ምን አለ እነሱ የሚፈልጓችሁ ምን አይነት ሙስሊም እንድትሆኑ ነው አለ ዲ ኢስላማይስድ ሙስሊም እንድትሆኑ ነው የሚፈልጉት ስማቸው የሙስሊም ሆኖ እስልምናቸው ከውስጣቸው የወጣ ልክ እንደዛ ሰውዬ ማለት ነው። ስለዚህ ወንድሞቼ እኔ በጣም እፈራለሁ፣ በጣም በጣም እፈራለሁ። ምክንያቱም አንዴ ከነገሮች ጋር የተነካካ ሰው ለመውጣት ይከብዳል፣ በጣም ቆራጥና ጀግና ካልሆነ በስተቀር። የነቢያችን ስለ ላ ሰለም ትምህርት አለ። ስልጣንን አንተ ሳትፈልገው ፖዚሽንን አሁን እንዳለው አንተ ሳትፈልገው ሰዎች የጫኑብህ እንደሆነ የአላህ እርዳታ ከአንተ ጋር ነው ተብሏል። አንተ ፈልገኸው የተቀመጥክ እንደሆነ ሰዎች የፈለጉት እንደሆነ ግን የአላህ እርዳታ የለም ተብሏል። የአላህ እርዳታ በሌለበት ደግሞ ኸይረ ስራ መስራት ይከብዳል። የአላህ እርዳታ በሌለበት ቦታ ላይ ጥሩ ስራ ሰርቶ አላህ ዘንድ ተቀባይነት ማግኘት መከበርን ይከብዳል። ስለዚህ ያለው ነገር በጣም ያስፈራል፣ በጣም ያስደነግጣል። ብታስቡበት ጥሩ ነው እላለሁ። ወሰላሙ አሌይኩም። ስለመሄድ ነው። የዛሬው ስብሰባ አሁን በድር ስብሰባ የጠራበት ዋና ዓላማው ምንድን ነው? ምንድን ነው ባጭሩ እንትን ለማለት እኮ ጥያቄና ማሳሰቢያ ነው። I think ዋና የጠራበት እኔ የሚመስለኝ ያሉትን ችግሮች ተነግሮት ለመፍታትና አቅጣጫውን ለማስተካከል ነው። Brother ማህሙድ ቅድም አንዳንድ ስትናገረው ማለት መልስ ስትመልስ ሰው የራሱ እንትን ሊሆን ይችላል የአመላለስ እንትን እኛ አሁን እኔ የሚታየኛው በድር እዚህ ጋር ቁጭ ብሎ እዚህ ጋር የሆነ ምድብ ተቀምጦ እንትን የሚል ይመስላል። በድር እኛን በድር ነው እኛን አሁን ለምሳሌ አፉ በለኝና በድር በእንደዚህ እስካሁን ይሄድ የነበረው በእንደዚህ ድርጅ ወደፊትም አይሄድም ሳይሆን እስከ ዛሬ እንደዚህ ነበረ። ወደፊት ግን ህዝቡ ተወያይቶ እንትን ካደረገ አላማችን ይቀየራል። እንደዚህ እናደርጋለን ሲባል ነው እና ኢንሻአላህ ሌላው አንድ ነገር ጠቁሜ ማለት የምፈልገው በድር ብዙ ጊዜ እንደዚህ አይነት ስብሰባዎች በተለይ ተወካይ ብቻ አሁን የኛ ተወካይ እሱና ማን እንደሆኑ ዛሬ ነው ያወቁት። ምክንያቱም አይሮን ነው ምናልባት misinformation ሆኜ ሊሆን ይችላል። ምክንያቱም ምን ይዘው መጥተው ምን ይዘው ሄዱ ምናምን ካልተወያየ የሆነ ጊዜ እነሱ አሰባሰቡ የሆነ ነገር ካላመጡ አላቀው በስም ብቻ ተወካይ አለ ተብሎ አሁን ልክ እነሱ ተወካዮች ብዙ ነገር እንደሚሰሩ እንደሚሉ ነው ከመድረክ እየቀረበ ያለው እና ብቻ በድር እንደዚህ አይነት gathering ያለበት ህዝቡን ሁሉ የሚያካትት እንትኖች በአመት ውስጥ የተለያዩ ጊዜዎች ቢደረግ ጥሩ ነው ብዬ ይችል ለማስተላለፍ ነው ጀዛኩም ላ ሀሰን አወል ነው የምባለው። አሁን ይህን ስብሰባ ሳይ በጣም ነው የከፋኝ። Specially ከመድረኩ በሚሰጠን መልስ ሁሉም ነገር conclude decide ተደርጎ ይሄ ነው ማድረግ ያለባችሁ እየተባልን ነው የምንሄደው። እኔም ማየው እንደ አንድ ግለሰብ ምንም ነገር አታውቅም፣ እኔ ነኝ የማደርገው እና ይህን አይነት ነገር ያየሁት ከአዲስ አበባ መጅሊስ ነው። I'm sorry to say እና እዛ ባለው ሁኔታ ነው እንጂ በተለይ እንደዚህ ወንድሜ ቃላቱን በደንብ አድርጎ ያውቃል። እና አሁን እኔ እኛ ከከፋን ሁላችንም ምንድን ነው የምትፈልጉት? ለምሳሌ ዶክተር ዘኪ ነግሮናል። አላህ ጀዛው ይክፈለው። ያው ሁሌም የምንመካበት ሰው ነው። መውረድ እፈልጋለሁ አለ። እዚያ አካባቢ ያለ ነው ፈረስ ሂጅራ በጣም ተሰምቶናል። ምክንያቱም የፖለቲካው ትኩሳት የሚሰማ ስለሆነ አይተናል። እናንተ ጋር ብዙ fault አይተናል። እንደዚሁ ነው አካሄደው የምትሉ ከሆነ አካሄዱ ግን እኔ ላፈንዳውና ይሄ ትግል ሲጀመር ጀምሮ ለራሴ promise የገባሁን ነገር አለ። የሚሰማኝን ነገር ሁሉ ልናገር ነው። ካጠፋሁ አላህ ይቅርታ እንዲያደርግልኝ፣ ግን ተንኮል ይዤ አይደለም። እናንተ እንድትወርዱልን እንፈልጋለን ስልጣኑ በመሰረቱ ይሄ አይነት ስብሰባ ተደርጎ እዚህ መኖራችን በጣም ደስ ብሎኛል። ግን ከመድረኩ የሚመጣው ነገር ልክ በድርና ፈርስ ጅራ እንደሚጣላ አይነት ሁኔታ ነው ወንድም የሚያስረዳ። መስራቾች እስከሆኑ ድረስ ችግር አለብን፣ ችግራችን ስሙልን፣ ይሄ ኤቢሲዲ ነው። እናንተ እዚህ ድረስ ገንዘብ አውጥታችሁ እዚህ የመጣችሁ ብሶቱ በዚህ ትንሽ አመታት ውስጥ ለምንድን ነው የቀዘቀዘው? ይሄ መስራች ድርጅት ከዚህ ድርጅት ውስጥ ለምንድን ነው ፓርቲሲፔቱ የቀነሰው ብሎ ማየት ነው። ብናይ ደግሞ አለ እኮ ዩኤን ውስጥ እኮ ብዙ መቶ ሀያ ድርጅቶች አሉ። ከመቶ ሀያው እና አሜሪካን ናቸው፣ ሌሎቹ ናቸው ብዙ ድምፅ የሚሰማው። ስለዚህ በድርጅት ውስጥ እኮ የድርጅቱ አንዳንድ ድርጅቶች ቀኝ እጅ የሆኑ አሉ። እነሱን ወደ ኋላ መተው የለብንም። በግለሰቦችም ሆነ በምንም የተደረገውን ነገር ተመራምሮ ያንን ማድረግ አለበት። ሁለተኛ ነገር ደግሞ ቦርድ አባሎቹ ሲመረጡ የሚመረጡ ሰዎች አሉ። ከዛ ደግሞ executive ያለው ሰውዬ ዲፕሎማ ምናምን ይባላል። ግን እነዛም ዲፕሎማም ቢኖራቸው እነዛ ሰዎች አስተዋጽኦ ያሰሩት ነገር አለ ወይ ለኡመቱ፣ ወይ ዝም ብሎ ፒክ ይደረጋል ከሌላው ቦታ ዲፕሎማ አለው ዲግሪ አለው ተብሎ ሳይሆን ኡመቱን የሚያገለግል ሰው ነው፣ ከዚህ በፊት እዚህ ያለው ነው ተብሎ ማለት አለበት። ሁለተኛ ነገር ደግሞ ገንዘብ ያለ አግባብ ሲወጣ ነው የማየው። ለምን የድርጅት አባሎቹ ኮሚቴ ይሄ ነገር ጉዳይ አለ ሲባል ሲሰበስቡ በየአካባቢው ሊሄዱ እየሄዱ ገንዘብ ሲያባክኑ ነው የማየው። ይሄ አስፈላጊ አይደለም። Representative እዚህ አላቸው። መሴጅ መላክ ያለባቸው ጉዳይ ካለ በነዚ ሰዎች መላክ ይቻላል። ይሄ ገንዘብ የኡማው ገንዘብ ነው እንጂ ዛሬ ሁለት የፕሬዚዳንቱና ምክትሉ እዛ ስብሰባ አለኝ ብሎ የሚሄድ እዛ የሚሆን ምንም ነገር ያንን ነገር ሁሉ የሚያስደርግ ነገር የለም። ስለዚህ ሁልጊዜ ስንነጋገር ጉዳዩን ማቀዝቀዝ እንጂ ማሞቅ የለብንም። ስለዚህ ወንድሜ First Hijrah ያለው ብሶቱን ለመናገር እዚህ ስላሉ ጉዳዩን አይቶ ኮሚቴ ከበድር ጋር ተነጋግሮ ያንን solve ለማድረግ መሞከር እንጂ ሌላ heat መስጠት የለብንም። መጠን አረ ነው ምን እንደምጠይቅ ግራ ገብቶኛል። ብዙ ጥያቄዎች ተምታቷል። አልሐምዱሊላ ብዙ ወንድሞቼም ልቤ ውስጥ ያለውን ሁሉ አፍረጥርጠው ነው ያወጡልኝ። በጣም ደስ ብሎኛል። ትንሽ የተሰማኝ ነገር ምንድን ነው አሁን ለእኔ በድር በድር ያው እንደምታውቁት አብረን የጀመርነው ነው። በድር እንዲነካብኝ አልፈልግም። ግን ነገር ግን በድር ግን ለእኔ ምንም ነገር ይሰራል ብዬ አብሬ የታገልኩትን ነገር አልሰራልኝም። አንደኛ በድርን ስንጀምረው መጀመሪያ ለልጆቻችን ነበረ የጀመር ነው። ልጆቻችን እዚህ ሀገር የሚወለዱ ልጆቻችን ባህላቸው እንዳይጠፋ፣ ሃይማኖታቸው እንዳይጠፋ፣ ኢትዮጵያዊነታቸውን እንዲያስታውሱ እንዲያውቁ እና እዚህ የተወለዱ ዘራችን እንዳይጠፋ በሚል ነበረ ሙሉ ሙሉ hundred percent ኡንም እሱን ባይሰራ ግማሹን ይሄንን አድርጎ ግማሹን ደግሞ በዳዕዋ ወይም በሌላው ነገር እንዲሰራልን ነበረ። Hundred percent ignore ነው የተደረገው። ምንም ነገር አልሰራም በደር። አሁን አስቡት፣ ሁላችሁንም ነው የምጠይቀው። እዚህ ሀገር የተወለዱት ልጆች አሁን ልጆቻችን ቤታችን እኛ feel እንደምናረገው ለኢትዮጵያ feel ያደርጋሉ? አያደርጉም። ኢትዮጵያ ብለን በምናወራ የእናንተ ሀገር ነው እንጂ የሚሉን ሀገራችንም አይሉም። ስሜቱም የላቸውም። የእኛ ልጆች ናቸው። ይሄንን ግን የልጅ ልጆቻችንስ ትዝም አይላቸው። ከዛ ሶስተኛ ጠፉ ማለት ነው። አሜሪካዊ ናቸው። ከየት ሀገር እንደመጡ አያውቁትም። ባህላቸውን አያውቁም። ቋንቋቸውን አያውቁም። እንጀራ ዞር ብለው አያትም። ይህ ነው ጠፋን ማለት ነው። በዲናቸው ማን ነው የሚመልሳቸው? አንድ ድርጅት እንዲያውም አሁን ወንድሜ እንዳልከም የተማሩ ሰዎች ሪክሩት እናደርጋለን ስትል ከእነሱ ነበር ሪክሩት የሚደረገው። አገራቸውን በቋንቋቸው የሚኮሩ በባህላቸው፣ በፖለቲካው፣ በዚህ በተወለዱት አገር በሚማሩበት ኮርተው የወደፊት እንትናቸውንም ከነሱ ነበር ክሩት መደረግ የነበረበት ዩሎስድ ምክንያቱም አሁን እንደገና ወደ ኋላ ተመልሳችሁ ይሄን እናደርጋለን ስትሉ ብዙ ጊዜ ነው የሚፈጅባችሁ ግን ይሽት ይንከባለት እኛ ትንሽ ነው የቀረን እኛ አሁን ስናልቅ አለቀ በደም ማለት ነው ቆመ ማለት ነው ጥቂት አመታት ከዛ በኋላ በድር የሚባል ነገር ስሙ ሊጠፋ ይችላል Even First Hijrah አሁን First Hijrah ውስጥ እንታገላለን ልጆች እናስተምራለን፣ እንዲመጡ እናረጋለን ብዙ ትግል ይዘናል። በድር አካባቢ ግን ይኖወር ሀብን ከላስ ፊው ይርስ የዛሬ ሶስት አመት ነው ምናምን እዚህ ከተደረገ በኋላ በድር የሚባል ነገር ስሙን አታንሱብን ነው የሚሉት። በድር እንደ ጠላታቸው ነው የሚያ why በዛ በተደረገባቸው ግፍ የዚያን ጊዜ almost እንደዛ ነው የተደረገባቸው። ፈትዋ ተጠይቆባቸዋል። ይሄን አታርጉም፣ ይሄን አትሰሩ፣ ብዙ ነገር ነበር የተደረገባቸው። እንኳን አብረው participate እንዲያደርጉ በድር ጠላት እንዲሆኑ ነው የተደረገው። ይህንን እዚህ ላይ አቆማለሁ። ለእናንተ ጥያቄ ይሆናችሁ ይሄንን አእምሯችሁ ይመልሰው ነው ምንድን ነው የሚባለው፣ ህሊናችሁ ይውቀሳችሁ። ሌላው ነገር ግን ዛሬ የምታሳዩን ነገር ደርግ ነው የሆናችሁብን ልበል ወይንስ አሁን ያለውን መንግስት ነው የሆናችሁብን? ቅድም ወንድሜ እንደተናገረ ልክ እንደዛ ነው ማየው ያለሁት። መልስ የሚሰጠን ፈረሲግራ ይሄንን ካሰበ ማይሆን ነገር ነው ይሄንን ካላችሁ ይሄንን አናደርግም unreachable እኮ ናችሁ። መጀመሪያ ነገር you are unreachable reach ልናረጋችሁ አልቻልንም። ማን ምን እንደሚሰራ አናቅ። ከዶክተር ዘኪ በስተቀር ሌላውንም ማቋሰሉ ነገር የለኝም እኔ ሌላ okay። ዶክተር ዘኪ ደግሞ በሚጠየቅበት ጊዜ አንዳንድ mistake አይተን ስንጠይቀው እኔ አላውቅም ነው የሚለን። ደብዳቤው ለምን ወጣ I don't know እኔ አልተነገረኝም። ዶክተር ዘኪ ፊት ለፊት ነው የነገር ነው። አንተን shadow እያደረጉህ ነው። ሌሎች በሚያደርጉት mistake አንተ ትጠየቃለህ። አንተ ፕሬዚዳንት ነህ አይደለም እንዴ? እንዴት ነው የማታውቀው? በቀደም የወጣውን መግለጫ አውቀኸዋል ዶክተር ዘኬ አንተ አንብበኸዋል አይተኸዋል ፈርመህበታል it was ሚስቴክ ብዙ ስህተት ነበረበት ከዚህ በፊት የወጣው ደብዳቤ ደሴም ቲንግ ጠይቀንሃል አላየሁትም ብለሃል ማንም ያወጣው ሌሎቹ ግን ዛሬ ለምንድን ነው እነሱም አይመልሱት ወንድሜ የምትመልሰው ያለኸው I don't know የምታውቀው ከሆነ የሚደረገውን ነገር አላውቅም መሆን የሌለበት ነገር ነው አደለ እንዴ ግን ከሆን ከሆንን ፈርስ ሆነ ሌሎቹ እኔ አሁን ስትነግሩኛለሁ እኔ First በድር ውስጥ ያሉትን አመራሮች አንድ ቀንም መርጫቸው አላቅም መርጫ አላቅም። ግን እዛ ላይ ሆናችሁ ነው ማያችሁ። ማን ነው የሚመርጣችሁ አናቅም። በሶስተኛ በአራተኛ ቀን የበድር ስብሰባ ቀን ለግማሽ ሰዓት ትሰባሰቡና ትመጡና ትነግሩናላችሁ አከሌ ተመረጠ፣ አከሌ ከመረጠ። እንደዛ አይነት confidence ከሌላችሁ ከየቦታው ሁለት ሁለት መሪዎች የሚመጡ confidence ከሌላችሁ በድሩን ሊመሩ የማይችሉ ከሆነ ለምንድን ነው ህዝቡ የማይመርጠው? አመራራችሁ፣ አሰራራችሁ ልክ አይደለም፣ መለወጥ አለበት። መመረጥ ያለበት በህዝቡ ነው። ይሄን arrogance ኣችሁን አውርዱ። እኔ arrogance ነው የሚታየኝ። ሪቸብል አይደላችሁም። reach ልናረጋቸው አንችልም፣ ልናናግራቸው አንችልም፣ አስተያየት ልንጽፍ አንችልም፣ አስተያየት ልንደውል አንችልም። ምንም የላችሁ። ማን እንደሆናችሁም አናውቅም። ዘን ቼንጅ ሲስተም። ይህንን መምራት የምንችል ከሆነ ትክክለኛ መሪ አለን ብለን በድር አለን ብለን የምናረግ ከሆነ ዩ ሀቭ ቱ ሞደስ የሆናችሁ መሆን አለባችሁ። ስድብ አንፈልግም፣ ጭቅጭቅ አንፈልግም። Islamic ነው። እኔ የበድር እስላሚነትን ዳዕዋውን በአመት አንድ ጊዜ የሚያደርገው ኮንፈረንስ ዳዕዋ እናደርጋለን የምትሉ ከሆነ ተሳሳችኋል። እሱ የአመት gathering ነው። period። አሁን ነው reach out reach ማድረግ እንችል ብላችሁ የጀመራችሁት last month ነው። በአስራ ሶስት አመት ለመጀመሪያ ጊዜ ላስት ማንት ኮንፈረንሳችሁ ዲስ ማንት ነው። አንድ ወር ሲቀራችሁ ነው በስድስት ሴቶች የሄዳችሁት። ዋይ ወር ወር ዩ እስከ ዛሬ ድረስ anyway ብዙ ጥያቄ ነበረኝ፣ ብዙ ነገሮች አሉ ብዙ አስተያየት። I love you guys I'm sure እኛም እንደምትወዱ ግን በድር ለእኔ እንደ ድሮ አይደለም። አሮጋንስ በጣም ተሞልቶበታል። please calm down let's work together እንደ እስላም አንድ ላይ ሆነን ተነጋግረን ይህንን ነገር ለልጆቻችን እናስተላልፍ፣ ለሀገራችን ሙስሊም እንስራ። ለሙስሊሞቹ በአሁኑ ባሉበት ችግር አብረን አጋር ሆነን የምንሄደው እኛ እዚህ አንድ ሆነን ልባችን ሲገናኝ ነው። ሰዓቱ ደርሷል። ሰላም አለይኩም ወረመቱላ ወንድሞቻችን ለምታደርጉት ነገር አላህ ጀዛችሁን ይክፈለው። ሀይር ስራ ምንጊዜም ፈተና አለው እና ያንን ፈተና ደግሞ በትግስት ማለፍ ከእናንተ የበለጠ ማወቅ ያለበት ሰው የለም። ስለዚህ የተወሰኑ ማሆኑ ቃላቶች ሰሙ የሚወረወሩት ቃላቶች እናንተን ለመንቀፍ ሳይሆን በድር መድረስ አለበት ብለን ካለን ህልም ነው። አንድ ሁለተኛ የአሁኑ የኢትዮጵያ ሙስሊሞች ትግል ብሶት አለው። በጣም አሁን እኛ እዚህ የእነሱን እንትን የመወጣት ጭምር ነው ውስጣችን እንትን ያለው እና ኢንሻአላህ ሁላችንም ስራችንን ውስጣችንን ራሳችን አላህ ጀዛችንን አላህ ብቻ ሁላችን ስራችንን አላህ ነው የሚያውቀው። በዛ ማንም ማንም ጀጃ ያደርግ ለሁላችንም ደግሞ አደራ ራሳችን መውሰድ ያለብን ምን አድርግ ያለውኝ እኔ ለዚህ ለሙስሊሙ ትግል ለሙስሊሙ መብት ላለው ጭንቀት ምን አድርግ ያለው እንጂ ሰዎችን የምንጠይቅ ከሆነ ከላይ እንደዚህ ነው እንደዚህ ነው የምንል ከሆነ ወላሂ እስልምና አይመስለኝም። ያናን ግን ምንድን ነው ወንድሞች እህቶች እንዳሉት ከዚህ መድረክ ወንድሜ ትንሽ ቀዝቀዝ ቢል ጥሩ ነው ምክንያቱም እኔም አልተመቸኝም መልሱ አንደኛ ሁለት ሁለት አሁን እንደተባለው 23 community ዎች አሉን ሁለት ሁለት ይወከላሉ እና እነሱ የሚያሳልፉት ውሳኔ ነው ከተባለ totally wrong። ያ አንድ community አራት ሙስሊም ሰዎች ብቻ አባላት ሊኖሩት ይችላሉ First ሂጅራ ኮንግረስም እንደዛ አይደለም የሚሰራው ካሊፎርኒያ ያን ያክል vast የሆነ ፖፕሌሽን ይዞ 57 seat ነው ያሉ እና የኮንግረሱን ድምፅ wave ማድረግ ይችላል። ስለዚህ ፈርስ ሂጅራ 20 30 ሺህ ሙስሊም ካለው በሁለት ሰዎች ወክላችሁ totally decision ኡን የዚህን አካባቢ ምንም ነገር የማይወክል decision የምትወስዱ ከሆነ እሱ wrong ነው። እሱ መስተካከል አለበት። አንድ ሁለተኛ ደግሞ ከፖለቲካ ውጭ ነን ነን ፖለቲካ ተደጋግሞ የሰማሁት ነገር ይሄ ራሱ ፖለቲካዊ ንግግር ነው። አንድ ሰው ፖለቲካ ውስጥ አልገባም ካለ ፖለቲካዊ ንግግር ነው። ለምን ከተባለ ወያኔ የሚፈልገው እኔ ፖለቲካ ውስጥ አልገባም ምንድን ነው? ይህን አቅን በድር አልገባም ፖለቲካ ውስጥ ማለት ይሄ five C ምናምን እናውቀዋለን። ግን ኢትዮጵያ ውስጥ ያለው ሙስሊም በአሁኑ ሰዓት ወደንም ጠላንም መንግስት ከመንግስት ጋር ጦርነት ላይ ነን። አንካደው of course መናገር አይችሉም ወይም ደግሞ ውረድ አትውረድ ማለት አይችሉም ጊዜው ገና ነው ግን እኛ ይሄንን የምንል ከሆነ ሁለት እግር አለ ተብሎ ሁለት ዛፍ ላይ አይወጣም ነው ነገሩ መስመሩ አሁን እየለየ ነው መጋፈጥ አለብን መጋፈጥ አለብን እዛ አይችሉም አዎ ምክንያቱም condition ኦች ሌላ ናቸው እዛ ሌላ ነው እዚህ ሌላ ነው ስለዚህ ይችን ነን ፖለቲካ ስለሆንን መነጋገሩ okay። እዛ ደግሞ ምን አለ? ኢትዮጵያ ውስጥ አንድ ሙስሊም ገብቶ ኢትዮጵያ መንግስት ውስጥ ነጭ ለባሽ ሆኖ ከሰራ ጥሩ ነው። ምክንያቱም information እናገኛለን። ዛሬ ታያላችሁ ደሴ ውስጥ ሊደረግ የነበረው በ minute ነው የተቀየረው። እዚህ ቦታ የነበረው ተቀይሯል። ምክንያቱም information አላቸው። information ኑ ከየት መጣ? ከመንግስት ውስጥ ካሉ ወንድሞቻችን ነው የመጣው። እዚህ ያለህ ግን ከመንግስት ጋር የምትሰራ ቢዝነስ ነው። ከሬድ ምክንያቱም የሚገኝ ነገር አብቅቷል ተዘግቷል ብላችሁናል ከአመት በፊት ያበቃ ነገር ነው እንደ ጥያቄ ግን የመጨረሻ አላድርገውና የሰማሁት State Department ወይም Homeland Security ብር እንዳታንቀሳቀሱ ብሏል የሚል ነገር ሰምቻለሁ። እውነቱን አሁን አላውቅም። እኔ ላይ ያለኝ ጥያቄ ምንድን ነው፣ በወረቀት የጻፈላችሁ ነገር አለ ወይስ እናንተ ሄዳችሁ ጠይቃችሁ ነው ይሄ ነገር የሆነው? እና እሱን አንድ ጥያቄ እንደ መጨረሻም ደግሞ እኛ መንግስትን ጠላት ነው አንልም የሚል ነገር ሲወረወር ነበረ። እንደ ጥያቄ መቼ ነው መቼ ምን ላይ ስንደርስ ነው እዚህ ላይ አሁን እዚህ ላይ ደርሰን ይሄ መንግስት ጠላት አይደለም ካልን መቼ ላይ ነው ጠላት የምናደርገው? እሱን ጥያቄ እንትመስሉ መስሎ ጀዛከላህ ትጠይቃለህ ሰላት ሰላም አለ ረሱላ ጥያቄን በአንድ አስተያየት በግለ በማምንበት ጀምራለሁ። ለበድር ብቻ ሳይሆን ያው ለሌሎችም ድርጅቶች ነው። እንደ ኢትዮጵያዊነት አንድ ትልቅ ችግር አለብን። ከአፍሪካ አንደኛ፣ ብቸኛ የሚል ትልቅ mentality አለብን። I think ያ ነው በተለያየ አቅጣጫ ተጉሰን ወደ አንድ ዓላማ እንዳንደርስ እንቅፋት እየሆነ ያለ ይመስለኛል እና አልፎ አልፎም በብድር ተወካዮችም ሲንጸባረቃቸዋለው የሙስሊሙ ዓለም አቀፍ ብቸኛ ተወካይ ነን የሚባሉ ሜንታሊቲዎች ማለት ነው። እንደኔ እንደዚህ አይነት በተለይ አሁን በምንኖርበት ዘመን አስተሳሰቡ ራሱ እጅግ ጎጂ ይመስለኛል because በተለያየ አቅጣጫ የተለያየ አካሄዶችን ተከትለን ለግብ መድረስ ስላለብን ቅድም ለምሳሌ ያህል የተለያዩ የትግል ስልቶች አሉ። እኛ በዚህኛው እንሄዳለን። የአላማ አንድነት እንጂ የግድ የአካሄድ አንድነት አያስፈልግም ብሎ በድር ያምናል። which is በእኔ አስተሳሰብ ትክክል ነው። እሱ የማያምንበትን ሌላኛውን አማራጭ ማስፈጸም የሚችል ሌላ ኃይል እንዲኖር ያንን ለመቀበል መዘጋጀት ከዛም በላይ ደግሞ ያ ሀይል እንዲፈጠር ጥረት ማድረግ ያለበት ይመስለኛል። ይሄ በሁላችን ድርጅት ብቸኛ የመሆን ፍላጎት ከዚህ በሽታ መውጣት መዘጋጀት ያለብን ይመስለኛል። ከአንድ በላይ አማራጭ እስከሌለን ድረስ ሁል ጊዜ እስከ ዛሬ ድረስም ወደኋላ እንድንቀር ያደረገን ትልቁ መነሻ ይሄ ነው። በድር ምን ያህል ለዚህ ተዘጋጅተዋል? ብቸኛ ሳይሆን የኢትዮጵያ ሙስሊም ከአንድ በላይ ብዙ ኃይሎች ዓለም አቀፍ ኃይሎች ፍላጎቱን እንደ ተጨባጭ ሁኔታ እንደ ሁኔታ ማስተናገድ የሚችል ኃይሎች እንዲፈጠር ምን ያህል ዝግጁ ናችሁ? በዚህ ላይ ያደረጋችሁትስ ጥረት አለ ወይ? ይህን ነው። ሌላኛው በእኔ አስተሳሰብ በድር yes legitimate ውሳኔውን ማድረግ ይችላል ይሄኛውን የአሳራቂነት ወይንም almost አሁን እየተካሄደ ያለው ያካሄድ ያለውን አቋም የመያዝ መብት አለው ግን እንደኔ አንድ ብቻ አለም አቀፍ ሀይል እንዳለው ማህበረሰብ ያንን ሀይሌን የት ነው ማሳርፈው ብዬ ሳስበው critical የሆነው ወሳኝ የሆነው ሚና ላይ ነው እንደኔ እንደኔ ብድር ማርሽን ቀይሮ የዚህ ትግል የዓለም አቀፍ ትልቁ አጋርና መሪ ሆኖ ምናልባት እሱ የሚያስበውን የሽምግልናውን role የሚወጣለት ሌላ ቁጥር ሁለት በድር እንዲፈጠር ማድረግ ነበረበት ብዬ ነው ማስበው እና በዚሁ አጋጣሚ ከዚህ አንጻር ውሳኔያቸውን እንድትገመግሙ አሳስባለሁ። አፎን እንግዲህ ሰላም ሰላም። አንደኛ ጥያቄ ለዶክተር ዘኪ ዶክተር ዘኪ ማሻላ እኛ እንወድሃለን። ለ community ው ብዙ ምሰራ ብዙ ምሰራ ሰው ነህ እና ከበድር ውስጥ ብትወጣ እኛ በጣም ደስ ነው የሚለው already ተነግሮናል። ሁለተኛ ደግሞ ዛሬ በድሮች ይመስለኛል bodyguard ይዛችሁ የመጣችሁ ነው ይመስላል። አንድ ነገር ስንናገር ዛሬ እንመታችኋለን፣ ጥያቄያቸውን ከት እናደርጋለን የምትሉ ነው። በሹራ እንተማመናለን የምትሉ ሰዎች ናቸው። በሹራ ብንተማመን ይሻላል። ما شاء الله። ሶስተኛ ዲፕሎማ ባላችሁት ላይ እሱ ላይ ምንድን ነው ትምህርት እንደ ቴርሞሜትር ቢጫን ምንም ዋጋ የለው መተናነስ እስከሌለ ድረስ እኛ እየተናነስን አይደለም በትምህርታችን እየኮራንበት ነው መተናነስ ሲኖር ነው ለእስልምና የሚጠቅመው እንጂ መተናነስ የሌለው ነፍስያ ያላት ትምህርት ለዱኒያም ላኬራ መጠቅም ነው ሌላ ተወካዮች አሉን ሁለት ከፈለስጅራ የመጡ ተወካዮች እነሱም ብዙ ጊዜ ጥያቄ ስንጠይቃቸው አንዳንድ መግለጫዎች ሲወጡ አልሰማንም ነው የሚሉት። እሱ ነገር ላይ በጥቂት ሰው ነው ውሳኔ የሚወሰነው። ሀያ ሶስት ድርጅት እስካለ ድረስ ሀያ ሶስት ድርጅት ሳይወስን አንድን ነገር እንዴት ነው የምታወጡት? እሱ መልሶ ግኝችል ጀዛክላ ብዙ ታወቅሻለሁ። ለ sister ኦች በቂ chance አልሰጠህም ተብያለሁ እና አንድ አንድ ሲስተር እጨምራለሁ እንሻላ በራሴ ሪስክ Hayır, hayır. السلام عليكم ورحمة الله وبركاته بسم الله والحمد لله والصلاة والسلام على رسول الله እኔ አሁን ለተጠየቀው ጥያቄ ብቻ ነው ሌላ አስተያየት የለኝም ለወደፊቱ እኔ ለፈረስ ሂጅራን ኮሚኒቲ ቃል የምገባው በቦርዱም እንነጋገርበታለን በድርም ኢንሻአላህ ለሌላ ኮሚኒቲዎች እንድታስተላልፉ የምፈልገው ነገር ከየኮሚኒቲው የሚመጡት ሁለት ሁለት ተወካዮች በህዝብ ይመረጡ። ከቦርዱ ተብሎ ሲላክ I think conflict of interest ን እያመጣ ነው basically የቦርዱ የሚመጡትን እኛ የላክን መሆን የለበትም ህዝቡ ይምረጥና ይሄ ህዝባዊ ድርጅት እንዲሆን ያደርገዋል እንሻላ ጀዛክላ እንዳሁኑ አይነቶች አንደኛ በየቦርዱ በየኮሚቴ የሚወከሉ ሰዎች በህዝቡ ቢመረጡ እኛም ያን ነው የምንፈልገው። community ው መርጦ የላክልን ብለን ነው የምንቀበለው። ሌላው ክፍል brother ስሙን አልተናገረም የተናገረው የ representation ቤዝዶን ነበር መሆን አለበት የሚለው ሎጂክ አላነጋገር I think ይህም ብዙ ጊዜ ተነስቶ discuss ተደርጎበታል። absolute discuss መደረግ የሚገባው እና መሻሻል የሚገባው ነገር ነው። እንግዲህ ብዙ ወቀሳዎችም የተለያዩ ነገሮች ተነጋግሯል። መንጭም መንግስት በድር አንተችምል ነው superior ነው ምናምን I think የአንድ ጽሁፍ እንትን ይዛችሁ መሰለኝ የምትናገረው ተነጋገርበታል። ጽሁፉ የአጻጻፍና የቃላት አመራረት ስህተት እንዳለበት ተነጋገርበታል። ቅድም አስረድቻለሁ። ከዛ ውጭ ግን በድር ራሱን አንቱ ብሎ እኔ ነኝ እኔ ብቻ ነኝ ያለበት ጊዜ ነው። ግን ራስ አሁን የሰማሁት First ሂጅራ ያለ በድር መኖር ይችላል፣ በድር ያለ First ሂጅራ መኖር አይችልም አይነት statement ኦች አሁንም ሌሎች community ዎችን የሚያነጋግሩ ስለሚሆኑ I wish ይህን ስቴትሜንት ብታስወጡቶ ይመስለኛል። I think ሁለቱም ኦርጋናይዜሽኖች አሲስተር ኦርጋናይዜሽን አዛቤላ organization አሁንም አብረው እየሰሩ ነው ይችላሉ። ግን የፈረስት ሂጅራ community ምርጫው ከሆነ ከመድር እወጣለሁ፣ ራሴች እየሄዳለሁ፣ እንቀሳቀሳለሁ ምርጫው ከሆነ የህዝቡ ውሳኔ የእኛ አይደለም። ዊ ሪስፔክት ዛ ግን ግን ፈረስጃ እንወደዋለን። መስራች ድርጅት ነው። ሂጅራ። ብዙ አክቲቭ ፓርቲስፓንት ያሉት active leaders ያሉት ድርጅት ነው። consensus ላይ ደርሶ ከመሪዎች ጋር ተነጋግሮ አኩርፎ መውጣት፣ አኩርፎ መቅረት፣ አኩርፎ መናገር መሪዎችን ሳይሆን ራስን አውጥቶ ልክ እንዳሁን እንዳደረግ ነው በአመራር ደረጃም ተነጋግረን ቀርፈን ነገሮችን ቀርፈን አብረን መሄድ I think ለኢትዮጵያ ሙስሊም ትግል ይጠቅማል። ከዛ ውጭ ግን እኛ ያለ ምድር መኖር የምንችል independent ኦች ነን ካላችሁ secondly um, አወቃቀር ይቀየር የሚለው ኢንሻአላህ እነዚህ ነገሮች የሚስተካከሉ ናቸው። ከመንግስት ጋር መስራት ላይ ከመንግስት ጋር የሚሰራ የለም፣ ግን የተለያዩ mechanism ኦችን በመጠቀም የወንድሞቻችን ኮሚሽን promote እናደርጋለን። ፖሊሲያችን ነው። ያ ማለት ከመንግስት ጋር ድናጓት የምንሰራ የመንግስት ተወካዮች ወይንም ትርፋሪ ለቃሚዎች ወይንም ቢዝነስ ሰሪዎች አለ ነው አሁን እኔ በድርቆ ኪ ነው የምናገረው። individual አለ individual ካለ ያ የኢንዲቪዥዋል ሜሪት ነው፣ ግን በድር አይደለም። እኔ ስለ ራሴ ያለ የምናገረው ስለ በድር በድር እንደዚህ አይነት organization ነው እና ኢንሻአላ ዛሬ ያቀረባችኋቸውን የተለያዩ ነገሮች ጽፈናል፣ ዶክመንት አድርገናል። ለበድር አመራር እናቀርባለን፣ ለበድር ኮሚቴዎች እናቀርባለን። ብዙ valid ነገሮች አሉ መወያየት የምንችልባቸው ና ሪዞር የምናደርጋቸው አንዳንድ ደግሞ ና አጉል ክሶች፣ አጉል ስቦች አሉ። እነሱን ኢንሻአላህ በኪደት የሚስተካከሉ ይሆናሉ። ግን አሁንም እንደምነግራቸው ፈርስ ጅራ እንወደዋለን። በመስራች ነው፣ በድር በጠንካራ የሚያየው ነው። አሁንም ነገሮችን አሻሽለን መስራት እንችል መሪዎች ሆነ እናንተ እናንተ ትንሽ calm መሆናችሁ ይህ ባለው tension እና ገስ በአንድ አይ ካን ሲ ወን ቴንሽን ይዛ ነው ጀስት በአንድ ነገር በመቀየም ዘሆል ባሽ ለማድረግ የሚደረገው ጥረት ሊቆም ጥሩ ነው። uh, ሌላው ማሳሰብ ምንድን ነው? ፈርስት ይችላል ባሽ አድርገን የምናቅበት ታይም የለም። ግን ኮሽን አለ ፈርስት ይችላ ላይ ወይም በአመራሩ የሚነሱ አንዳንድ ጥያቄዎች ላይ የምንናገርበት ታይም አለ። concern ነው አንዳንድ የፕሮብለም ስላለ የስ ዊክስተት because it's part of our problems እና አንዳንድ አነጋገር ስህተቶች ብታደረጉ ጥሩ በአጠቃላይ ዊሀርድ ዩ አልሐምዱሊላ ጥሩ ጥሩ ነገሮችን concern ኣችሁን discuss እናደርጋለን። ውረዱ እንላላችሁት ዘንድሮ አንወርድ ተውን ግላችሁ አንወርድ Next year ግን ይመረጣል። እናንተ ጥሩ መርጣችሁ ላሉ ሌላውም ሀያ ስድስት community አልጠየቀንም እንድኖር First ሂጅራ ስለጠየቀ አንወርድም ይህን እንድታውቁት ያስፈልጋል ነው ተናገ ውረዱልን ለምትሉት እህቶች እኔ ዶክተር ዘኪ እንዳለው አሁንም መውረድ እንችላለን ኮሚቴ ይጠይቀን ግን አሁንም አሰራር አለው በአሰራሩ መሰረት ይሄዳል ጀዛከላሁ ኸይር ለሸዎች ቦታውን እሰጣለሁ አሰላሙ አለይኩም ሰላም አለይኩም ሰላም አለይኩም ሰላም አለይኩም ሰላም አለይኩም السلام عليكم السلام عليكم وعليكم السلام ورحمه الله السلام عليكم نستنبه على هدوء النظر كان ادب يورا ان شاء الله جزاك الله خير بارك الله فيك انا نزيد تبرمنا من الشقائق ذنبنا ሁለቱ በኩል ሆዳችሁ ውስጥ ያለውን አውጥታችሁ ልባችሁ ውስጥ ያለውን አውጥታችሁ እንድትናገሩና እንድንሰማ በአሁኑ ጊዜ ሁላችን እንዳለ ነው። ውጭም ያለው ጠላታችን እንዲፈልገው ይሄ እንደዚህ አይነት ልዩነት እንዲያገኝ ነው የሚፈልገው። ስለዚህ እኛ እንደዚህ ትገ ወይ ከፈለጋችሁ ከፈለጋችሁ እየተባለ እኛ ደግሞ አላህ ስብሓን ወተዓላ ይጠይቃል። መካከላችሁ ነበራችሁ እና ምን ያደረጋችሁ ማለት ነው። ስለዚህ brother ነጂብ ሳልመጣ በፊት ጠይቄው በጣም ብዙ ሰዓት ጨርሰንበት ሸካሪ ጭምር ቁጭ ብለን ምንድን ነው የምናደርገው? ለምንድን ነው የሚሆነው? እንዴት ነው የምናደርገው? ወላሂ ልነግራችሁ አልችልም። በግልጽ ነው ነው። ፍላጎታችን እንደ እኛ እዚህ መጠን አይደለም። ከመጀመሪያ ፍራይዴ ቁጭ ብለን ተነጋግረን ሁላችሁም አሁን እዚህ ለሚወራው ከእናንተ ጋር ቀርበን ከዛ ደግሞ ተመልሰን ዛሬ ከሰዓት በኋላ ከአሁኑ በኋላ ተመልሰን እንጨርሳለን ብለን የወሰንን ነበር። ስንመጣ ብራዘር ነጂብ ስራ ቦታ emergency ተጠርቶ ሄደና እስከ ማታ 11 ሰዓት ቆየ። ጠበቅ ነው እሱ እንደሄደ እኛ ደግሞ ሼክ ካሊድ ፍርስት ላሄድ ነው አነጋገር ነው። ኢንሻአላህ መፍትሄ እናገኛለን። brother ነጅብ ነገ ጠዋት ደግሞ እናገኘዋለን። እሱም ኢንሻአላህ ይመጣሉ በማለት አድረን አሁንም brother ነጂብ ማታው በዛ ሰዓት ነገስ አስቸኳይ ስራ ማግባት አለብኝ፣ ያን የተበላሸ ነገር ፊክስ ማድረግ አለብኝ አለ። ሁለት ሰዓት ብቻ ይወስደኛል ብሎ እኛ የጠበቅን ነበር ለጉጉት እንደውም እስከ እዚህ የሚመጣ ድረስ ጊዜውን ወሰደበት። በጣም ያን ስራ ትልቅ ስለሆነ fix ለማድረግም በጣም ጊዜ ወሰደብኝ። ቀጥታ አሁን ከዛ ነው አለ። ጥሩ ነው የመጀመሪያውን አላህ ስብሓንሁ ወተዓላ የፋዕል ማ አላ አላህ የወሰነ ወተወስኗል ግን ሁለተኛ አጀንዳ ነበረን ምንድን ነው ሰብስባ እንደጨረስነን ተመልሰን የፍርስ ጅራ ቦርድም የፍርስ ጅራ ምንድን ነው እንዴት ነው ይሄ ነገር እንዴት ነው ሶልፍ የሚደረገው ቅሬታ ስሜት ምን ላይ ነው በመድረስ በኩል ደግሞ የተኛው መሻሻል ካለበት መሻሻል ማንም ጊዜ ድሮም ያለ ነው። ቦርድ ነው አንደን እናደርገው ባይሎም ከሆነ እዛም ከሆነ እዚህም ከሆነ እኛ እንደ ሽማግሌ ወይም ሹራ council ሆነን ቁጭ ብለን አይተን ይሄ ቦታ ላይ ስህተት አለ፣ ይሄ ቦታ ላይ ስህተት አለ፣ ይሄን ወደዛ አቅርቡ፣ በዚህ መልክ ተቀራረቡ፣ ኡማችን አታከፋፍሉ ለማለት ነው አሁን ያለን በዚህ መልክ ቅድምም ብርሃኑ ነጂም ቃል ገብቶኛል። ከአሁኑ እንደጨረስን የፍርስት ቦርድ ተመልሰን ቁጭ ብለን ከዚህ የበለጠ ዳዝን ማተር ወንድማሞች ነን። የፈለገ ነገር እንደሆነ አላህ ስብሓነሁ ወተዓላ አያው ላንላ ወልካዝሚነ ልገይዘ ወልዓፊነ አን ናሲ ወላሁ ዩሒቡ ልሙሕሲኒን ቁጣቸውን ወደ ውስጥ አርግተው ይዞ ለወንድሞቻቸውም አውፍ የሚሉትና አውፍ ብቻ ሳይሆን ደግሞ በበጎ ወይም ጥሩ መልክ መልስ የሚሰጡት ነው። ቁጣችን ብቻ ማያዝ ብቻ አይደለም። አፍ መባባል ከሱ በኋላ እንደ ጊፍት ደግሞ የሚያስደስት ነገር ማድረግ ነው። እንዴት ነው የምታዩት? አሁን ዛሬ እዚህ ተቀምጠን ፍርስ ጅራና በዚህ መልክ ተለያዩ ቢባል የተኛ ዓለም ነው የሚደሰተው። እስር ቤት ያሉ ሰዎች ናቸው የሚደሰቱ ወንድሞቻችን፣ ወይም ሸይጣንና የእኛን ለመከፋፈል የሚታገል አካል ነው። ይሄ shame on us እኔ ምንም አይልም። ሼክ ኢንሻአላህ በመጀመሪያ ደረጃ ወንድማችን ኑሩ እዚህ ቦታ ቆሞ መጀመሪያ ትምህርት ቤት ውስጥ ወይም አዳራሽ ውስጥ ሆነን ሜዳ ላይ በምንተኛበት ጊዜ ፍቅር ነበረ። አሁን ሆቴል ስንገባ ግን ያ ነገር ተቀየረ። ሆቴሉ ያመጣብን ከሆነ ወደዛ ለምን አንመለስም ሲል ሆቴልን መንቀፉ አይደለም። ማህሙድ በዛ መንገድ ለምን እንደተረዳኸው አላውቅም። ፍቅራችን እንዴት ይመጣል ነው ዋናው ነገር። ስለዚህ በድር አሁንም ኮሚኒቲዎች ውስጥ ያለውን ፍቅር እንዲመጣ ጥረት ማድረግ አለበት። ይህንን ይሄ ኡማ ጠይቋል። በጥያቄ እንዲመዘግብለት እንጠይቃለን። ሌላው በድር በሰላማዊ ሰልፍ ዙሪያ እስካሁን ድረስ ግልጽ የሆነ አቋም አልነበረውም። ዛሬ በትክክል አቋማቸውን አስቀምጠዋል። spokesperson እናደርጋለን። በሚደረጉ ሰላማዊ ሰልፎች ላይ ያ spokesperson ተወርዋሪ ሆኖ የሚሄድበት ሁኔታ እንፈጥራለን ብሏል። ይህም ደግሞ እንደ እስላማዊ አካሄድ ተገቢ አይደለም፣ እስራፍ ነው የሚሆነው። ዋሽንግተን ዲሲ በእያንዳንዱ ቦታ ባሉበት community ዎች ናቸው። የ community ዎች የበድር ተወካዮች አሉ። እነዛ የሚሄዱበትና የበድርን አቋም የሚገልጹበት ሁኔታ ሊፈጠር ይገባል እንጂ ቲኬት እየተቆረጠ ገንዘብ እየወጣ የሚሄድበት ሁኔታ ሊኖር አይገባም። ይህን ልንተማመንበት ይገባል። ሁለት ሌላው ነን ፖለቲካል ድርጅት ነው በድር ተብሏል። አራት አላማዎች አሉት። አንደኛ የሙስሊሙን አንድነት ላይ በመስራት ሁለተኛው የዳዕዋ ስራ ነው። ሶስተኛው የልማት ስራ ላይ ነው። አራተኛው ደግሞ የሰው ልጅ መብት ወይም human right የሚባለው እዚህ ላይ ነው ሀሳብ ለመስጠት የምፈልገው። በአጠቃላይ ይህ ህብረተሰብ ዛሬ ሲናገር የነበረው በዚህ ቦታ ላይ በዚህ በአራተኛው ላይ ክፍተት ተፈጥሯል። ስለዚህ አንድ አባድር ያለው ሙሉ ለሙሉ ማርሻችሁን ቀይራችሁ በዚህ ጉዳይ ላይ ስሩ ወይ ይሄ አራተኛውን ነጥብ አውጡት ይህም አራይት የሚለውን ከዓላማው ውስጥ ይውጣ ሶስቱን ይዛችሁ ሌላውን ሌላው ይስራበት ከሌላው ጋር competition ውስጥ አትግቡ ባላችሁበት አቅማችሁን አዳብራችሁ ትሄዳላችሁ እንደ አስተያየት ነው ማህሙድ መልስ እንዲሰጥበት ሳይሆን ለብትነጋግሩበት ወደፊት ወይ አላማውን ይሄ ሂማን ራይት የሚለው ይውጣ ወይ ማርሽ ተቀይሮ ለህዝቡ መድረስ መቻል ዶክተር ዘኪ የለም አንድ ጊዜ ሼክ ካሊድ ብሎኛል እንድቀጥል ብሎኛል አንድም አይደለም ሁለቴም ብየዋለሁ ዛሬ ግን ዶክተር ዘኪ ሌሎችም executive የሙስሊሙን ኡማ አንድነት የሚያመጣ ከሆነ ቢለቁ recommend አደርጋለሁ እኔ ዛሬ ሌላው ከመንግስት ጋር በዲፕሎማሲ ነው የምንሰራው ለሚለው ከመንግስት ጋር በዲፕሎማሲ ለመስራት የግድ የመንግስት ልብ ትርታ መጠበቅ አይደለም። ተቃዋሚ ድርጅቶችም አዲስ አበባ መሀል ሆኖ በተቃዋሚነት ተመዝግቦ ከመንግስት ጋር ይሰራሉ እና ያ አመለካከት የግድ አንድ ሰው መንግስት ጋር ለመስራት የመንግስትን ልብ ትራታ መጠበቅ የለበትም። ለመጠበቅማ ከሆነ ከነዛ ኢትዮጵያ ካሉት ጀግኖች በላይ የጠበቀ አካል የለም። ስለዚህ ያንን በደንብ ልናሰምርበት ይገባል። እስላሞች ነን። ትግላችን ደግሞ የላቀ ነው፣ ከፍ ያለ ነው። ስድብ ውስጥ አንገባም፣ ዝልፊያ ውስጥ አንገባም። እኔ መለስ ዜናዊ ኮንዶለሲስ ተደረገ ለሚለው ተቃውሞ የለኝም። objection የለኝም። ግን ያ በተባለበት አፍ ሲያጠፉ ደግሞ ሜዳ ላይ ዶክተር ዘርጊ ወጥቶ አጥፍተሃል የማይልበት ምክንያት ሊኖር አይገባም ነው ብሎ በዛ አይነት ሁኔታ ነው መያዝ ያለበት። ዶክተር ዘኪና ጣሃ ይሄ community ያፈራቸው የምንኮራባቸው መሪዎቻችን ናቸው። ከካናዳ ወንድማችን ማህሙድ እና ሼህ መሐመድ አወል እዚህ ድረስ መምጣት አያስፈልግም ነበር ነው እነሱ እዚህ ቁጭ ብሎ ቢያናግሩ ያለውን ቢያስተላልፉ ይህንን ነገር እንቀርፋለን ስንሄድ ወጪን የቀነሰ አካሄድ ምን አይነት ነገር ነው የመሰለኝ እኛ ይህንን ማህበረሰብ አንችለውም እስቲና ማህሙድ አንተ እስቲና መሐመድ አወል የተባለ አይነት ነገር ይመስላል ጥሩ አይደለም በየ community ውስጥ የ community ዎቹ leader ኦች አሉ፣ figure ኦች ናቸው። ለ community ው እነዛ ኬስ እንዲያደርጉ ጥሩ ነው። በዛ መንገድ ለዳዕዋ ለመባል ለፍቅር ለመስጠት ዶክተር ዘኪን ማየት የሚፈልግ ጣሃን ማየት የሚፈልግ በዛም አጋጣሚ አይነት ከሆነ ጥሩ ነው። ነገር ግን ፕሬዚዳንቱ ምክትሉ እያሉ ሌሎቹ መምጣቱ ገንዘብ ማውጣት ነው። ስለዚህ ይሄን በምዝገባ ተመዝግቦ ይሂድ ነው የምንለው። ሌላው ፕሮፌሽናሎች በበድር አመራር ውስጥ ዲፕሎማ ያለው ብለናል እና የሃይማኖት ሰው ያልጠቀስ ነው። የሃይማኖት ሰዎች በሹራ ውስጥ አለን። ይሄ መንግስትና ምንድን ነው ሃይማኖት የተለያየ ነው የሚባል አይነት ንግግር ይመስላል። እስልምና ሙሉ ነው። እኔ ሃይማኖቴን አውቄ መደበኛ ትምህርት ተምሬ ነው ለዚህ ለሙስሊሙ ድርጅት መምራት ያለብኝ እንጂ አንደኛውን side ከፍ ማድረጉ የሃይማኖት part ኡን ዝቅ ማድረጉ ድርጅቱን አሁን ላለንበት ዝቅጠት የጣለው ይሄ ይመስለኛል። ስለዚህ የመጀመሪያው criteria plus ትምህርቱ እንደተጠበቀ ሆኖ ግን መጀመሪያ ተቅዋው የአላህ ፍራቻው በዲኑ ላይ ያለው እውቀት ምንድን ነው ብሎ መመልመል መቻል አለበት ለወደፊት ኢንሻአላህ ኡማው ደግሞ ከዚህ ውጭ ወይም ደግሞ ከዚህ ባዶ መሀን የሆነ ማህበረሰብ አይደለም አልহামዱሊላህ አሉ ብዙ ሰዎች ለማለት ፈልጌ ነው ባንዳዎች በመካከላችን የሉም ብሎ አሁንም ሁለቴም ሶስቴም ወንድማችን ማህሙድ ሲከራከር ሑስነ ንያ ጥሩ ንያ ማድረግ ጥሩ ነው ቦርድ ምርጫ ሳኖሴ ላይ በሚደረግበት ጊዜ አህባሾች የገቡበት ሁኔታ አለ ከየኮሚኒቲው ሁለት ሁለት ሰው ነው የሚወረወረው ማን ማን እንደሆነ አይታወቅም እናንተም የመጣላችሁን ነው የተቀበላችሁት ያንን ይዞ መሄድ ነው ስለዛ ሰው እርስ በርስ ግምገም አላችሁ ወይ አናውቅም አይደረግም የመንግስት ሰው እዚህ ውስጥ የለም ብሎ ማለት ተገቢ አይደለም ሊኖር ይችላል ብሎ ማለቱ ይመስላል የለም ብሎ ግን ሽንጥን ገትሮ መከራከር ትዝብት ላይ ነው የሚጥለው ስለዚህ የመንግስት ሰዎች ሊገቡ ይችላሉ ይችላሉ በተለይ እንደኛ አይነት ረጅም እጅ ያለው መንግስት ስለዚህ ያ ነገር ሊኖር ይችላል እርስ በርስ የመገማገሚያ ሁኔታ መንግስት እጃለው ውስጥ እኛ ውስጥ የሚለውን ነገር ጥያቄ እንደ ጥያቄ ተይዞ ወደ ላይ ተሂዶ ልትፈታተሹ ይገባል እንላለን። ሌላው ገንዘብ እንዳናወጣ ተከልክለናል ተብሏል። አንዳንድ ኮሚኒቲዎች አሁንም በበድር ስም እየሰበሰቡ ነው። የማይወጣ ከሆነ ለዛ የማይደርስ ከሆነ please አትሰብስቡ ብላችሁ ለምን እንዲቆም አታደርጉ ለምን ተገብቶ ያ ነገር ህዝቡም ሰጥቻለሁ ብሎ ተስፋ አድርጎ ያም ደግሞ ይደርሰኛል ብሎ ተስፋ አድርጎ በመሃል ለምን እንትን ትሆናለች ሌላው በምትፈልጉት መንገድ እናንተ አድርጉ በድር ግን በአሁኑ ጊዜ ሊያደርስ አይችልም ፒሪድ እኛ ልናደርስልህ አንችልም አቁመናል ብትሉት አማን አይደለም ወይ ለምን በዛ ሰዓት ሄዱ ሌላው ድምፃችን ይሰማ በየከተሞች አሁን እየተሰሩ ናቸው እናንተ የዲፕሎማሲውን መንገድ ይዘን እንሄዳለን ብላችኋል ይሄ ድምፃችን ይሰማል በ international ደረጃ አንድ አድርጎ አንድ አፍ አድርጎ ምናልባት በድር friction ኑንም ይቀንስልታል። ሂማን ውስጥ አድርገሃል አላደርግህም ማለትን ይቀንስለታል ሌሎች ሁላችንም በአንድ basket ውስጥ ተሰባስበን ከምንሄድ በየ field ዱ ቢሄድ ሁሉም ያደረገው ነገር አላማው አንድ እስከሆነ ድረስ እንደግፋለን እስካላችሁ ድረስ በመጪው በአትላንታ ስብሰባ ላይ የዲሲ የሌሎች ከተሞች invite ተደርጎ ወንበር ተሰጥቷቸው international ድምጻችን እንዲፈጠር እድል ትሰጣላችሁ ወይ? ይህንንም እንደ ጥያቄ ያዙና አቅርቡ። ለዚህ ለፈርስ ሂጅራ መልስ እንፈልጋለን ውረዱልን የሚለው እዚህ ቤት ያለው ይውረዱ የምትሉ እጃችሁን አንሱ ቁጠርልኝ ሁሉም ነው ምን ያስቆጥራል ሁሉም ነው ሁሉም ነው okay እንግዲህ ፈርስት ሂጅራ ድርጅቱ ሳይሆን የፈርስት ሂጅራ community ው የአመራር ለውጥ ይፈልጋል የሚለውን ያዙለት እና ወደ ላይ እንትን በሉለት። ፈርስት የሂጅራ ቢሄድ መልካም መንገድ ይሁንለት፣ ምርጫውን እንደግፍለታለን የሚለው እንደ ድርጅት እንደ በድር ልጅህን እሄዳለሁ እወጣለሁ ሲል የራስህ ጉዳይ ነው ሂድ እንደማለት ነው። ምርጫህን እደግፍልሃለሁ ሂድ እንደማለት ነው። የበድር ዓላማው አንዱ አንድነት ነው። ይህንን አንድ ማድረግ አቅቶት ሀሳቡን አንሸራሽሮ ወደ አንድ ማምጣት አቅቶት ሂድ እያለ የሚሄድ ከሆነ ነገ በድር አካሄዱ መስደሻው የት ነው የሚሆነው? ስለዚህ ይህንንም into consider ይደረግ። እነዚህ ነገሮች ይሄ ህዝብ እዚህ ያለው ጠይቋል። ይህንን እንደ ሀሳብ ይዛችሁ መልስ እንትን ውስጥ ሳንገባ ወደ ላይ ሄዶ በጽሁፍ ለፈርስት ሂጅራ ተሰጥቶ ፈርስት ሂጅራም ደግሞ እንደዚሁ ስብሰባ አድርጎ ከኮንቬንሽን በፊት ቢሰጠው ደስ ይለናል። ይህንን ትስማሙበት አላችሁ? ዱዓ እናድርግ። ዶክተር ዘኪ ግን ሀዲስ ቁርአንና ሀዲስ ተቀርቶብኝ ነው ያለው አልነበርም አይደለም? ና ከአንድም ሁለትም ጊዜ ዶክተር ዘኪ ቀጥል ብየዋል፣ በአላህ ብየዋል። ሀዲስና ቁርአን ቀርቼበታል ዛሬ ሀዲስ እና ቁርአን ሳልቀራብህ I recommend። ይሄ community ነው አንተን ለዚህ ያበቃ ይሄ community ውረድ እስካለህ ድረስ ለኡማው መስላህ ለበድር መስላህ ብለህ ብትወርድ አይ አፕሪሼት